الحمد لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته አንዳንድ ጥያቄዎች እንጠይቃችሁ መሰለኝ ይገኛል እሺ ባቡ ሶላት አልኸውፍ ሶላት አልኸውፍ ትናንትና የቀረ ነው ነው እሺ ሶላት አልኸውፍ ውስጥ ሁለት አይነት የጥላት አቀማመጥ አለ እነሱን የጥላት ቦታ አያያዝ ተመልክቶ የአሰጋገድ አይነቱም ራሱ ይለያል ምንና ምን ነበር ያለው ጥላት ጂሃት ልቅብላ መሆንና غير ጂሃት ልቅብላ በቅብላ ትክክልና በእኛ በተጋጁት በቅብላ ትክክል መሆንና ከቂብላ ውጭ መሆን እሺ ከቂብላ ውጭ በሆነበት ጊዜ እንዴት ነው የሚደረገው አስተጋገድ ለሁለት ይከፈልና ጀማዓ ግማሽ ጀማዓ ጠላት ፊት ይቆማል ግማሽ ደግሞ ኢማሙ ጋር ይሰግዳል እንዴት ነበር የሚሰግድ ካየናቸው ውስጥ እስኪ አንድ አንዱን አይነት የሚነግረኝ እስኪ ጮክ በልና ንገረኝ አንድ ያሰላምታሉ? ከኢማሙ ጋር ያሰላምታሉ ወይስ ኢማሙ አሰላምቶ እነሱ እንደገና ተነሱ አንድ ረካ ይሞላሉ? በሁለቱም ይቻላል። በሁለቱም ይቻላል። እሺ ሁለተኛው አይነት ምን ነበር? ሰላት ጂሃተል ቂብላ በሚሆንበት ጊዜ እንደምን የሚሰገደው ሁሉም በአንድ ላይ ሶፍ ሲሰራና የመጀመሪያ አብረው ሩኩ ያደርጋሉ سمع الله لمن حمده አብረው ይላሉ ከዛም በኋላ የኋለኞቹ ቆመው ይጠብቃሉ ከፊት ያለው ሶፍ አብሮ ከነብዩ ጋር ወይንም ከኢማሙ ጋር ስጁድ ያደርጋል ስጁድ አድርገው ሲጨርሱ ወደ ቂያም ሲነሱ እነዛ ወደ ስጁድ ይወርዳሉ ስጅድ ጨርሰው እንደወጡ ምን ይፈጠራል? ቦታ ይቀያየራል። እሺ ሶላት ኸውፍ ላይ አንድ ረካ ይቻላል ወይስ አይቻልም? ሐዲሱ እንዴት ነበር ደረጃው? እ እ ይቻላል አይቻልም? ይቻላል ይቻላል አይቻልም ያሉት ያሉት ይቻላል ካሉት ከአራቱ አይማዎች ማን ይቻላል ያሉት ማንም ሁሉም አይቻልም ያሉት ሁሉም አይቻልም ያሉት ሁሉም አይቻልም ያሉት እሺ እሺ ከሰለፉነ ሷሊህ አንድ ሁለት ሰው ንገሩኝ ይቻላል ያለ አንድ ረካ ሁለት ሰው እ ማነቱ ሐሰን ማን ሐሰን መካኒካ እ ሐሰኑል በስሪ حسن البصري ضحاك ابن راحوي عطاء طاووس مجاهد حاكم ابن عتيبة قتادة ثوري الناس كله من التابع ابن عباس እና አቡ ሁረይራ አቡ ሙሳ አልአሽዓሪ ደግሞ من الصحابة አንድ ረካ ይቻላል ያሉት ማለት ነው እሺ نبي عليه الصلاة والسلام عرف ثبوته وجل صلاة الخوف سجدوا لأن جاء عرف ثبوته وجل من من نبلا من من نبلا ذات الركع عصفان ذات النخ ذكر ما شاء الله عرف قولت እሺ ነብዩ ካሰገዷቸው ሶላቶች ሶላተል ኸውፍ ላይ ሁለት ረካ ሁለት ረካ አከፋፍለው ስንት ረካ ነብዩ? አንዱን ቡድን ሁለት ረካ አሰገዱት፣ ሌላውን ቡድን ደግሞ ሁለት ረካ አሰገዱት። ለነብዩ ስንት ረካ ማለት ነው? አራት ረካ። የትኛው ነው ፈርዱ ለነብዩ? የመጀመሪያው ፈርድ ነው። ሁለተኛው ምንድነው? ሱና ነው። ይህም አይነት አስተጋገድ አለ ማለት ነው። ባቡ ሶላት አልዒደይን የሁለቱን ዒዶች ሶላት አስተጋገድ እንመለከታለን። ባቡ ሶላት አልዒደይን ዒድ አልአድሓ ወዒድ አልፊጥር ማለት ነው። ዒድ አልፊጥር የረመዳኑ ፊጥር ዒድ ሲሆን ዒድ አልአድሓ ደግሞ ዒድ አልአድሓ የአረፋ የምንለው አረፋ ዘጠነኛው ነው። በቃ በአረፋ በሚባል ነው የምናውቀው። والعيد عند العرب هو كل اجتماع موسمي للسرور ለደስታ በአመት አመት የሚደረግ ማንኛውም በዓል ዒድ በመባል ይታወቃል በአረቦች አጠራር ሱሜቢ የተከሩሪ ወዐውድ በተደጋጋሚ ስለሚመጣ ዒድ ተባለ ምን العيود የተያዘ ነው ዒውድ ማለት መደጋገም ማለት ነው ዋው ወደ ያ ተቀይሮ ነው ዒድ ሆነ ዒድ ሆነ واصل العيد عيد ነበር ቁሊበት ዋው ያሊስ ቁኒውን ሰሪ ማቀብላ ሰርፍየ ወጀመዑ አዕያድ ዒዶች ለማለት ፕሉራሉ አዕያድ ሆነ አዕያድ ሆነ አቃመ ረሱልላህ آه، روى الترمذي وأحمد وعن ابن عمر قال أقام رسول الله صلى الله عليه وسلم بالمدينة عشر سنين يضحي أكثر عن النبي عليه الصلاة والسلام صلاة الأضحى يسجد الفوال لا أكثر عن تأكل وهذا يقتضي أن التضحية شريعة في السنة الأولى من الهجرة بهجرة بمجمرة شنو ومالتنا إذا الأضحى يتجمروا إذا الأضحى يتجمروا ነብዩ ሂጅራ ባደረጉ በመጀመሪያው አመት ለምን አስር አመታትን ያክል ዒደል አድሃን እየሰገዱ አሳልፈዋልና ግን ማለት ነው አኪ ያህተሚል ወአየኩነ ዚክሩ ልዓሽር ፈግለን ወላሁ አለ ለማንኛውም አን አኢሻ ረዲየላሁ ተዓላ አንሃ ቃለች ትላለች ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ይላሉ አልፊጥሩ ዒደል ፊጥር የውመ ዩፍጢሩ الناس ሰዎች የሚያፈጥሩ እለት ነው ወልአብሓ ኢደል አብሓን የውመ ዩضሒ ናሱ ሰዎች ኡሩሕያ ሰዎች ኢደል አብሓን የሚሰግዱ እለት ነው ማለት ነው። አንድ ሰው አንድ ግለሰብ በራሱ ዛሬ ዒድ ብሎ ወስኖ የሚሄድበት ነገር የለም። ኡማውን ተከትሎ ነው የሚሄደው ማለት ነው። ብዙሃኑን ተከትሎ ነው የሚሄደው። ስለዚህ ሰዎች ነው ያሉት ነብዩ አለይሂ ሰላቱ ወሰላም የዚህ ዝርዝር ሲባቢ ሶላት ሲባቢ ሲያም በስፋት ይመጣልናል። يضحي الناس من الأضحية وهي في الآخر ذبحوا الأضحية ويطلق على التعيد بيوم الأضحى أي ليس عيد الفطر وعيد الأضحى إلا يوم تعيد الناس لهما ሰዎች ዒድ አልፍጥር ብለው በሚያከብሩ ዕለት ነው ዒድ አልፍጥር ማለት ዒድ አልአድሓ ማለት ሰዎች ዒድ አልአድሓ ነው ዛሬ ብለው የወሰኑትና የተከተሉት ብቻ ነው ማለት ነው አንድ ሰው ብቻውን ራሱ ቆጥሮ በቁጥር የሚደረስበት ራሱ አይቶ ዒድ ብሎ ማክበር አይችልም ማለት ነው አናስ የሚለው የግድ መኖር አለበት ህዝቦች መኖር አሉ መኖር አለበት ማለት ነው ተጓባን አይደል የአጋጣሚ ሌሎች ያላዩትን አንተ ጨረቃ አይተ በቃ ነገ ዒድ ነው ብሎ አንድ ሰው ብቻውን ዒድ ማክበር የለም الفطر يوم يفطر الناس والعيد يوم يضحي والأضحى يوم يضحي الناس نو ማለት ነው እና ከሂሳብ ደግሞ ብዛት በጨረቃ በማየት ላይ ያለ እንጂ በእንትን በካላንደር ምናምን ነገር አይዞር አይከረከር በቁጥር ተቀምጦ እንትን በቁጥር የተቀመጠ ነገር አይደለም ዒድ ማለት ከጨረቃ ጋር የሚሆን ነው ደግሞ የየአመቱ ይለያል ወይንም እየወሩ ራሱ ይለያል ዙልቀዒዳ እና ረመዳን 30 30 ከሆኑ አንዱ አያጭም ሊሆን ይችላል ሁለት በተከታታይ 30 ላይ ሆን ይችላል አንዱ 30 አንዱ 28 አንዱ 29 ሊሆን ሊሄድ ይችላል ስለዚህ ተወስኖ የተቀመጠ ነገር አይደለም። ዒድና ዒደል ፍጥርና ዒደል አድሃ ጨረቃ በማየት እንጂ በቁጥር የሚገኝ አይደለም። በቁጥር ከተገኘ 30 ቀን መሙላት ነው። إن غم عليكم فاقدروا له العدد ቁጥር ነው የሚቆጠረው። ሰላሳ እስከሚሞላ ድረስ እንጠብቃለን። ጨረቃ ወይንም ደግሞ እንትን ካለበት ማለት ነው ዳመና ካለ رواه الترمذي وعن أبي عمير بن آنس عن عمومة له من الصحابة أبا عمير بن آنس أبا عمير بن آنس يمدالو عن عمومة له كأقوش من الصحابة كصحابي يزون يزجلو عن عمومة له مالك كذروا كأقوش يزون كونوا كأقوش يزون أقوش صحابي يسنعتو كالناس يزون يزجبو أقوش يزون يزجبو አጎቱ ይዞ ማለት ነው አነ ዑሙመት له ከአጎቱ من الصحابة ከሰሓቢዎች ከአጎቱ ይዞ ነው ከሰሓባዎች ከሆነ ከአጎቱ ይዞ የዘገበው ሐዲስ ነው اسمه عبد الله بن انس بن مالك الانصاري اكبر اولاد انس ከአነስ ልጆች ትልቅ ልጁ ነው ይሄ አባ ዑመይር ብኑ አነስ የሚባለው አነስን ታውቃላችሁ የነብዩ ኻዲም የነበረው ማለት ነው የእሱ ትልቅ ልጁ ነው አነስ ማለት ከመቶ ሀያ ምናምን በላይ ልጅ ነው ያለው እንትኑ የልጅ ልጁ ምኑ ምን የልጅ ልጁ የሞተ ዕለት ራሱ ሲነገረው ነበር እንደ እንደዛ አይነት የሚባል ልጅ ብሎ ጠይቋል። በጣም ብዙ ሰው ልጅ ስለነበራቸው ማለት ነው። ይህ አይነት ይባል እና ካጎቱ ነው እንጂ ያወራው አነረክበን ነጋዴዎች ያኡ መጡ ይላል። ነጋዴዎች መጡ፣ ነጋዴዎች መጡ እና ፈሸሂዱ መሰከሩ አነውም እነሱ ራአውል ለሂላለ ጨረቃን እንዳዩ ተናገሩ። ቢልአምስ ትናንትና እኮ ጨረቃ አይተናል አሉ። ለነቢዩ አለይሂ ሰላቱ ወሰላም መጡና ነገሯቸው። ፈአመረሁም ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አዘዙ ሰሃቦቻቸውን አይፍሩ እንዳፈጥሩ አዘዙ ወኢዛ አስበሑ በማግስቱ ሲነጋ አየቅዱ ማልደው እንደሄዱ ኢላ ሙሰላውም ወደ መስገጃ ማዕከል ሂደው ዒዳቸውን እንዲሰግዱ አዘዙ ነቢዩ አለ ሰላቱ ወሰላም ስለዚህ ዒድ ዛሬ አጋጣሚ ከፈረደው እንትን የሆነ ነገር ከተፈጠረና ዛሬ እኮ ዒድ ነበር ሳይሰገድ ቀረ ምናምን ከተባለ ነገ ጧት ላይ ተሄዶ ይሰገዳል። ከፊል ዑለማዎች በዕደ ዘዋል ከሆነ የተገኘ ይላሉ። ከዘዋል በኋላ ከዙሁር በኋላ ዛሬ እኮ ዒድ ነበረ ሳንሰግድ ቀረን ጨረቃ እኮ ታይቷል ብሎ እንደዚህ አይነት ምስክርነት ከተገኘ ነገ ይካሄድና ይሰገዳል። ቀባ ይሆናል ወይ? ቀባ አይሆንም ነው ያሉት። አዳህ ራሱ እስከ ስድስት ወራት ነው የሚሆነው እንጂ ቀባ አይሆንም። ይህም አሁን የሚያስይዘው ይህንን ነው። ትናንትና ጨረቃ አይተናል ካሉ ዛሬ ምንድነው ማለት ነው? ዛሬ ዒድ ነበር። እኛ ትናንትና ጨረቃ ስላየን ዛሬ ዒድ ነበር። ችግር የለም ዛሬ አጥሩና አሉና ዒዱ ነገ ይሰገዳል አሉ። ነገ ይሰገዳል። ቀባ ይሆን ቀባ ቢሆንማ ኖሮ ብለዋል እነ ኢማም አህመድ ቀባ ቢሆን ኖሮ ሶላቱ ባዕድ ዟል ራሱ ይሰገድ ነበር። ቀባ በማንኛውም ጊዜ የሚሰገድ ማለት ነው። ቀባ ማለት ግን ነገን ማግስቱን ጠዋትን የተጠበቀበት ምክንያት ቀባ አይደለም ማለት ነው። ዛሬ ዒድ ካለፈን ነገ እንደ ይሰገዳል ማለት ነው። ከዚህ የምንይዘው ይሄን ነው። ጃኡ ፈሸሂዱ አነሁም ረአው ለሂላል ጨረቃውን እንዳዩ ተናገሩ። ቢልአን ትናንትና እኮ ጨረቃ አይተናል ብለው ሲነግሯቸው ለነብዩ አለይሂ ሰላቱ ወሰላም ፈአመረሁም ሰለላሁ ዐለይሂ ወሰለም ነብዩ አዘዟቸው አይፍጠሩ እንዳፈጥሩ አዘዟቸው ወኢዛ አፍጠሑ ሲያነጉ ጠዋት ደግሞ አየግዱ ኢላ ሙሰላሁም ወደ መስገጃ ማዕከላቸው እንደሄዱ አዘዙ ነገ ሂዳችሁ ስገዱ ሜዳ ላይ አሉ ረዋሁ አህመድ ወአቡ ዳውድ ዘግበውታል وهذا لفظ ይህ ዳውድ ዘገባ ነው የእንትን አገላለጽ ነው وإسناده صحيح ሰነዱ በጣም ጠንካራ ሰነድ ነው እና አፍሉ ሰላት العيد في الصحراء ሜዳ ላይ ነው መሆን ያለበት ሐታ ፊል ሙነወራ ቢሆንም እንኳን ሜዳ ላይ ነው መሰገድ ያለበት إلا في مكة መካ ብቻ ሲቀር መካ أقرب إلى ስለሆነ ለከዕባው ቀረብ ማለት ነው የሚሻለው ጀማዓ ለማብዛት ዳር የሆነ ሜዳ ላይ ከመሄድ ይልቅ እዛው መካ እዛው ከዕባው አጠገብ ቢሰገድ ነው የሚሻለው ከዛ ውጭ ከመካ ውጭ ግን የትኛውም ከተማ ላይ ሜዳ ላይ ቢሰገድ ነው የሚሻለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ነው ለምን የሙስሊሞችን አንድነት ለማሳየትና ጥንካሬያቸውን ለማሳየት ቁጥራቸውን ለማሳየት ኩፋሮችና ከሃዲያኖችን ለማስጨነቅ ይጠቅማል ማለት ነው። እዛ ይጠቅማል። ወንድማማችነትን ምንም ብዙ ነገር ያጠናክራልና ራሱ ነብዩ አለይሂ ሰላቱ ወሰለም ነው አየግዱ ኢላ ሙሰላሁ ወደ መስገጃ ማዕከል ለኢድ ወደ መስገጃ ማዕከል ለኢድ አዘዝ። ስለዚህ ከመካ ውጭ ያለ ሀገር ላይ ሜዳ ተሄዶ ቢሰገድ ሰው አፍል ይላሉ ዑለማዎች። ማጠር ዝናብ ካለ ሌላ የተለያየ ችግር ካለ መስጊድ ውስጥ ይሰገዳል። መስጊድ ውስጥ ይሰገዳል። ولو كان الحديث ضعيفا النبي صلى الله عليه وسلم فعله ገብተናል ገብታችሁ وعن انس رضي الله تعالى عنه قال كان رسول الله صلى الله عليه وسلم يا الله ملاكتنيا ነበሩ ላ አይማልዱም ነበር የውመል ፍጥሪ የፍጥር ቀን ማለት ነው የኢደል ፍጥር ጊዜ ማልደው አይሄዱም ነበር ሀጣ የእኩለ ተመራትን የተወሰኑ ቴምሮች ከመብላታቸው በፊት አይሄዱም ነበር ቴምሮች ይመገባሉ መጀመሪያ የምን ጊዜ ማለት ነው የምን ጊዜ ማለት ነው የዒደል ፍጥር ጊዜ ቴምር ይበላል የኢደል አብሃ ጊዜ ደግሞ ጠዋት ዝም ብሎ በሶመ ነው የሚካሄደው። ከተሰገደ በኋላ ነው የሚሰለው። ከተሰገደ በኋላ የኢደል አብሃ ጊዜ ማለት ነው። የአረፋ በዓል የምንለው ማለት ነው። ዒደል ፍጥር ግን ጠዋት ቴምርን ተመግበው ይሄዳሉ። ቴምር ከሌለ ሌላ ነገር ቦታውን ይተካል፣ ችግር የለም። ውሃ ውሃ ከሌለ የሆነ ነገር መጠቀም ከለስላሳ ውሃ ማስቀደም ማለት ነው። እና ነብዩ አለይሂ ሰላቱ ወሰለም هذا من سنتي كان رسول الله صلى الله عليه وسلم لا يغدو ጠዋት አይሄዱም ነበር يوم الفطر የፍጥር ቀን ጠዋት حتى يأكل ተመራት ቴምሮችን ከመብላታቸው በፊት አይሄዱም ነበር ቴምሮችን ይመገቡ ነበር ያው ውትር አድርገው ሶስት አምስት أخرجه البخاري شيخ البخاري ዘግበውታል وفي رواية معلقة ሌላ معلق በሆነ ዘገባ ዘግበውታል ወወሰለሃ አህመዱ አህመድ ቀጥሎ ተናግሯል ቀጥሏታል ማለት መውቁፍ ሙዓለቅ አይደለም ማለት ነው። ወየኩሉሁን አፍራደን ነጠላ ነጠላውን ይመገባቸው ብለዋል። አንዳንዷን ቴምር ለየብቻ ማለት ነው። ሶስቱን ቴምር አንድ ጊዜ ማስገባት አፍራደን ለዚህ ነው ቁጥሩን አበላሉን ለመግለጽ ነው። ነጠላ ነጠላውን ይብላው ማለት ነው። አንዳንዷን ቴምር እሺ። وفي رواية معلقة ሙዓለቅ ማለት ምን ማለት ነው? ቡኻሪ በሙዓለቅ ነው የዘገበው። ሙዓለቅ ማለት አሁን የምንቀራው የቡሉግ ኪታብ እንዳለ ሙሉ ሙዓለቅ ነው። ሙዓለቅ ማለት عن عائشة رضي الله تعالى عنها ብለሽ ከአኢሻ እስከ ቡኻሪ ድረስ ሐዲሱ ቡኻሪ ዘግቦት ከሆነ እስከ ቡኻሪ ድረስ 12 ሰው በቃ ምናምን ሊኖር ይችላል። 12 ሰው ሊኖር ይችላል። ሰው ጥሎ ሰሃባውን ብቻ ይዞ ከተነገረ ሙዓለቅ ይባላል። ሐዲሱ ሐዲሱ ሙዓለቅ ይባላል። ሪያዱ ሷሊሒን ይህ አጫጭር ኪታቦች የምንቀራቸው እነ ኡምደቱል ሐካም ምን የመሳሰሉት ምንድን ናቸው? ሙዓለቅ ሐዲስ ነው እንዳለ ሙዓለቅ ማለት አን አቢ ሁረይራ አን አይሻ አን አብደላህ ብን ዑመር አን ኢብኑ አባስ እያልን ዝም ብለን ከሰሃባው እያዝን ብቻ ነው የምንዘግበው። ይህ ሙዓለቅ ይባላል። ገብታችኋል? ኪታቡ ላይ ስትገቡ ግን ስም ዝርዝሩ አለ። حدثنا محمد حدثنا سعيد حدثنا كمال حدثنا احمد حدثنا جمال حدثنا ابو هريره عن النبي صلى الله عليه وسلم ይቀጥላል እንደዚህ ይሄ መውሱል ይባላል እንደዚህ አይነት ተቀጥሎ የተዘገበ ሐዲስ ማለት ነው ሰዎቹ ተነግረዋል ግን ቀጥታ ከሰሃባው ከተነገረ ምንድነው መሆን እ እሺ ከታይ ተቀጥሎ ሰሃባው ላይ ቀጥ ካለ እ ከታች ሰዎቹ ተዘርዝረው ሰሃባው ላይ ሲደርስ ቀጣለ ሰሃባው እንደተናገረው ተደረገ ምን ይባላል ይሄ መውቁፍ ይባላል ነብዩ ጋር ከደረሰ ምን ይባላል መርፉዕ ይባላል ከሰሃባው ያዝን ዝም ብለን የምንናገረው ሐዲስ ምን ይባላል ያዋት ሲደረግ ሐዲስ ሙአለቅ ነው የምንናገረው የሰዎችን ቁጥር አትናገር መሐመድ ከከማል ከማል ከሰይድ ሰይድ ከእንትና ከሌ ከከሌ ከሌ ከከሌ ከአቡ ሁረይራ አቡ ሁረይራ ከነብዩ ብለን ስም ዝርዝር እንዘረዝራለን ስለዚህ አን ሁረይራ ብለን ዝም ብለን የምናገረው ሐዲስ ሙአለቅ ሐዲስ ሙአለቅ ማለት ደግሞ በዒስ ማለት አይደለም ለምን በሌላ ሐዲሶች ቡኻሪ አጋጣሚ ሙዓለቅ አድርጎ ነው የዘገበው ግን ወሰላሃ አህመዱ ኢማሙ አህመድ ግን መውሱል አድርገውታል የሰዎችን ስም ዝርዝር ተናግሯል እና ሌላ ተጨማሪ information ጨምረዋል ኢማሙ አህመድ ምን ወየእኩሉሁን እነዛን ተምሮች ይመገባቸው أفرادا በነጠላ ሶስቱን ተምር ወይም አምስቱን ተምር አንድ ጊዜ ሳይሆን ሶስት ተምሮች በዊትር ነው የሚመገበው አንዷን ይበላል ይጥላል ከዛ አንዷን እያንዳንዳቸው ማለት ነው ይሄ ነው አፍሩ የኢደል ፍጥር ጊዜ ነው የኢደል አድሃ ጊዜ ግን ጾመኛ ሆነን የምንሄደው ከሰገድን በኋላ ከኹጥባ በኋላ እንተኛለን እንጠቀማለን وعن ابن بريدة عن أبيه ابن بريدة عن أبي كعبات يزو يزجبه حديث የቤተሰብ ሐዲስ ነው ቃል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነበሩ ላያኽሩጁ አይወጡም ነበር ወደ መስገጃ ማዕከል አይሄዱም ነበር የውመል ፊጥር የፍጥር ጊዜ አይሄዱም ነበር ሐታ የጠዓመ እስከሚመገቡ ድረስ ከመመገባቸው በፊት አይሄዱም ነበር ወላ የጣሙ አይመገቡም ነበር የውመል አብሃ የዒደል አብሃ ጊዜ ሐታ ይሰሌ እስከሚሰግዱ ድረስ ይላል እስከሚሰግዱ ድረስ ከመስገዳቸው በፊት አይመገቡም ነበር የዒደል አባሃ ጊዜ የዒደል ፍጥር ጊዜ ደግሞ ተመግበው ነበር የሚሄዱት ማለት ነው። ይሄ ተጨማሪ ሁለቱም information አመጣለሁ። ረዋሁ አህመድ ወትርሚዚዩ ወሰሐብ ኢብኑ ሒባን ይሄ ነው ሱና ሱነቱ ነቢ ሰለላሁ ዐለይሂ ወሰለም። መከላከል የለብንም ማድረግ ነው አይደል? ይሄ በጣም ትንሽ ነገር ነው የሚመስለው፣ ግን የረሱል ሱና አለይሂ ሰላቱ ወሰለም በጣም በጣም ትንሽ ካደረጉት የነብዩ ባህሪ ከሆነ እሳቸው መሆን አለበት ብለው ካደረጉ ምን ዝም ብለ መመገመጥ ማየው ምናምን ማለት የለበትም። የኢደል ፍቅር ጊዜ ምን ማድረግ አለብን? ጧት ቴምራችንን በልተን ወደ ዒዱ ማዕከል መሄድ፣ የኢደል አባ ጊዜ ደግሞ ዝም ብለን መሄድ ማለት ነው። ከፈጅር በኋላ ምንም ነገር አንቀምስም ማለት ነው። ከፈጅር በፊት ግን ችግር የለም። ጊዜ ምን ስንመገብ ቴምር ካለ ቴምር ቴምር ከሌለ ሌላ ነገር እንጠቀማለን። ግን አፍጥረን ነው ማለት በልተን የምን ጊዜ የምን ዒድ ጊዜ የኢደል ፍጥር ጊዜ ተመግበን በልተን ነው። የኢደል አብሃ ጊዜ ግን ዝም ብለን ነው በጾም ሄደን ሰግደን ከጨረስን በኋላ እንበላለን። ኩኪስ ስንሆን መብላት ይችላል ቴምር ከሌለ። ዋኑ ሚዓጥየ ረዲየላሁ ተዓላ አንሃ ቃለት ኡሚርና ታዘዝን ትላለች። ኡማ አጥያ ታዘዝን ትላለች። ምን አሚሩ ይሄ መغير ሲጋ አድርጋ ነው የተናገረች በፓሲቭ ፎርም ነው የተናገረች ኡሚርና አዘዝና ነው አይ አመረን ረሱል ሰለላሁ ዐለይሂ ወሰለም ነው ሌላ ማንም አዛዥ የለም ኡሚርና ታዘናል አንخرج العواتق አዋቲቆችን ሴቶች ይዘን እንድንወጣ አዋቲቅ ማለት ልጃገረዶችን ማለት ነው አዋቲቆችን አዋቲቅ ማለት የአቲቃ ፕሉራል ነው አቲቃ ማለት ነፃነቷን ያወጀች ነፃ ወጣች ማለት ራሷን የቻለች ለማለት የተፈለገ ነው ወጣቶች ናቸው ግን ራሳቸውን የቻሉ ናቸው ማለት አድገዋል ማለት ነው አደግ ያሉ እነሱ ትንሽ ወጣት ሴቶች ነው ኡሚርና አን ኑኽሪጅ አልአዋቲቀ አዋቲቆችን ይዘን እንድንወጣ ታዘናል አለች ወልሑየበ ሀይድ ያለባቸውንም ሴቶች ይዘን እንድንወጣ ታዘናል ፊል ዒደይን በሁለቱ ዒዶች የሻሃድን الخير ኸይራትን ይሳተፉ አብረው ወዳዕወተ المسلمين የሙስሊሞችንም ዳዕዋ አብረው ይሳተፉ ወተዕተዚሉ الحيض ሀይደኞች ባይሆን ይራቁ አልሙሰላ የመስገጃውን ማዕከል ይራቁ ኋላ በሶላቱ ሰዓት ማለት ነው ዳር ቦታ ይዛሉ ማለት ነው ኡሚርና አን ኑኽሪጀ العواتق وذات الخدور وذوات الخدور የሚል አለ ሌላ ዘገባ ذوات الخدور ማለት እንትን ውስጥ የሚኖሩ ማለት ነው። ለብቻቸው ህልዋ ወይንም የራሳቸው ክላስ ያላቸው የጫጉላ ሴቶች ምናምን የሚባሉት ለብቻ የራሳቸው ክላስ ያላቸው ለማለት ነው። እና ትላልቅ የሆኑ እድሜያቸው ገፋ ያደረጉ ወጣት ሴቶች ለማለት ተፈልጎ ነው። አዋት አልአዋት የተባለ አጠቃላቸዋል ልጃገረዶች ማለት ነው። ወልሑየብ ሀይደኞችን ሲል ዒደን በሁለት ዒድ ምንድነው? አንደኛ ኸይርን ይሳተፉ፣ ሁለተኛ የኡማውን ብዛት ቁጥር ራሱ ኩፋሩን ለማስጨነቅ ይጠቅማል። በአንድ ላይ ሲኬድ ማለት ነው። የሻሃደን الخير ኸይርን ይሳተፉ ዳዕወተ المسلمين የሙስሊሞችንም ዳዕዋ ይሳተፉ ቦታው ላይ ልመናውን ዱዓውን ይሳተፉ ማን ነው ዳዕወተ المسلمين ባይሆን ወተዕተዚሉ الحيض ሀይደኞች ራቁ አልሙሰላ የመስገጃውን ማዕከል የመስገጃውን ማዕከል ይራቁ ከሚለው ከዚህ ተነስተው ሀይደኛ ሴት መስጊድ መግባት አትችልም የሚለውን እንደሌላ አድርገውታል ይህን ሀይል ዋናው ነገር ግን ሀይደኛ ሳይቀር ቀጥታ ዒድ ቦታ መሰባሰብ አለበት ኡማው ለማለት ነው ተፈለገ። ሶላቱ ዋጅብ ነው ወይ? ሶላት ዋጅብ ነው ወይ? አኢማዎች የተለያየ አመለካከት አላቸው። አራቱ አኢማዎች ኢማሙ ሻፊዒና ኢማሙ ማሊክ ሱነተ ሙአከዳ ነው ሱና ነው ነው የሚሉት። ደሊላችሁ ሲሏቸው አንድ የሚያመጡት ደሊል አለ። ነብዩ አለይሂ ሰላቱ ወሰላም እንደማ ሰአለሁ አዕራቢይ ይህ አዕራቢይ የገጠሪው ሰውዬ በጠየቃቸው ጊዜ እንድን አሉ በቀን ስንት ሶላት አለብኝ ስላቸው አለይከ ኸምሱ ሰለዋቲን አምስት ወቅት ሶላት አለብህ አሉ ለይሰ አለየ ገይሩሃ ከአምስቱ ውጭ የለብኝም አላቸው ላ የለብህም ኢላ አንተ ተዋዓ ከራስ ፍላጎት በተነሳሽነት የምትጨምረው እንጂ አሉ ስለዚህ አምስት ወቅት ሶላት ነው ዋጅቡ ከዛ ውጭ ያለ የዒድ ሶላት ዋጅብ አይደለም የሚለውን ኢማሙ ሻፊዒና ኢማሙ ማሊክ ደሊል አድርገው ዋጅብ አይደለችም ዒድ ብለዋል። ወደ ኢማሙ አህመድ ስንመጣ ደግሞ አይ ሱነተ ሙአከዳ አንለውም፣ ፈርዱን ኪፋያ ነው የሚባለው። ፈርዱል ኪፋያ ማለት የተወሰኑ ሰዎች ከሰገዱት ከሌላው ላይ ይቀርለታል ማለት ነው። ፈርዱል ኪፋያ ማለት አለበለዚያ ሁሉም ከቀሩ ሁሉም ዋጅብን ትተዋል፣ ወንጀለኞች ናቸው ያሰኛል። ሱነተ ሙአከዳ ግን ቀጥ የሚባል ሁሉ እንዲቀር ችግር የለም። ልዩነቱ ገብቷቸዋል። ፈርደል ኪፋያ ኢማም አህመድ ደሊል እሳቸው ደግሞ ያመጡት ፈሶል ለረብከ ወነሐር የሚለውን የቁርአን አያ ነው። ለጌታ ስገድ፣ ለጌታ እረድ የሚለው ይሄ ለጌታ እረድ ያለው የኡሉህያ እርድ ነው። ፈሶል የተባለው ዒድ ሶላት ነው ብለው ይህንን አምጥተዋል ደሊል ኢማሙ አህመድ። ኢማሙ አቡ ሐኒፋ ደግሞ ዋጅብ ነው ነው ያሉ። ዋጅብ ነው ለምን? ነብዩ አለይሂ ሰላቱ ወሰለም ተተውታው ነብዩ ተተውታው ትተውት ሶላት ትተውት ስለማያውቁ ስገዱም ብለው ስላዘዙ ስለታዘዘ ይወጅባል የሚለውን ነው የያዙት። ተቀዩድን እብኑ ከኛም ይሄንን ነው የደገፉት። ብዙዎቹም የደገፉት ይሄንን ነው ይወጅባል ያለው የሶላት የዒድ ሶላት ይወጅባል። እንደውም ሌሎቹ የነ ኢማሙ ሻፊዒን ምንድን አምስት ወቅት ሶላት እንጂ ሌላ ሶላት የለብህም ብለው የነገሩት እኮ የዛን ጊዜ ሲጠይቃቸው ፊልለይሊ ፊልየውሚ ወለይላ ቀንና ለሊት የሚወጅብኛል አለው ብሎ ሲጠይቅ አምስት ወቅት ሶላት ብቻ ነው የሚወጅብህ ቀንና ለሊት በአመት በአመት የሚመላለስና ችግር የለማጠጋ አለ የሚለውን መልስ ሰጥተዋቸዋል። የኢማሙ አህመድን ደግሞ አቡ ሐኒፋ አምጥተው ደሊል አድርገውታል። ለራሳቸው ለነ ፈሰል ለረቢከ ወነሐር ትዕዛዝ ነው ትእዛዝ ደግሞ የፈሰሩ ቢልውጁብ በዋጅብነት ነው የሚተረጎመው። ስለዚህ ዋጅብ ነው ያለው ነው እንደው አው ላይ የሚሆነው እንደውም ራሱ ኢማሙ አህመድ በሌላ ቀውላቸው ፈርዶ አይን ነው የሚለውን ደግፈዋል። በሌላ አባባል ሁለት ጊዜ ነው ፈትዋ የሰጡት። አይ ፈርዶ ኪፋያ ነው አሉና አንድ ጊዜ፣ የሆነ ጊዜ ደግሞ አፈርዶ አይን ነው አሉ። ኢማሙ አቡ ሐኒፋ ጋር ተስማሙ ማለት ቢኢሕዳ ሪዋየተይሂ ማለት ነው ከሁለት ዘገባቸው በአንዱ ማለት ነው። ኢማሙ ሻፊዒ ምንድን ነው ያሉት? ሱረት ሱረት አቡ ሐኒፋ አምራላ ዋጅብ ነው። وعن ابن عمر رضي الله تعالى عنهما قال كان رسول الله صلى الله عليه وسلم يا الله ملاكتني نبرو وابو بكر ابو بكر من نبرو وعمر عمر من نبرو يصلون العيدين ሁለት ዒዶችን ይሰግዱ ነበር ሶላቶችን قبل الخطبه ከኹጥባ በፊት ነበር የሚሰግዷቸው ከኹጥባ በፊት ነው የሚሰግዱት ኹጥባዎቹ በኋላ ነው። ሐዲሱ ሙተፈቅ አለይ ነው። ቡኻሪ ሙስሊም የዘገበው ይህ በጁሙዓ ተቃራኒ ነው። ጁሙዓ እንደውም አልኹጥበቱ ሸርጡን ሊሶላት ነው የሚባል የጁሙዓ ኹጥባ ለሶላቱ ሸርጥ ነው። ስለዚህ አልሸርጡ ሙቀደሙን አለል መሽሩጥ ይላሉ። መስፈርት መስፈርት ከሚደረግለት ነገር ተቀድሞ ነው የሚሰራው። ከሶላት ይቀደማል ኹጥባ ማለት ነው የጁሙዓ የዚህኛው ግን የሁለቱ ዒዶች ኹጥባ ኋላ ነው የሚሆነው። ለምን ተደረገ አላሁ አለም። ወላኪን ከዚህ የምንረዳው ነገር ይሄ ሱና ሱና ነው ማለት ሱና ነው ሱና ነው ኹጥባው ሱና ነው። ሶላትን ዋጅብ እንኳን ያሉ ሰዎች ራሱ ኹጥባውን ሱና አድርገውታል። ወላኪን ለየኩነ ለና ዒዱና ካሚል እንዲሆንልን ሶላቱን ከሰገድን በኋላ ምን መስማት አለብን? እንትኑ ኹጥባው እስከሚጠናቀቅ ድረስ መሳተፍና ማዳመጥ አለብን። እንደሚገባው ሰው ሆነን ማለት ነው። እና እዚህ ቦታ ላይ ነብዩ አለ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ከተባለ ነብዩ ነበሩ ከተባለ አቡበክርና ዑመር እኮ አስፈልጉም ችግር የለም ምንም አያስፈልግም ለምን አቡበክር ወዑመር لا يشاركان في التشريع مع النبي صلى الله عليه وسلم ሸሪዓን በመቅረጽና በማዘጋጀት በኩል ከነብዩ ጋር አብረው አይሳተፉም ነብዩ ናቸው ሸሪዓውን አድራሹ ወላኪን አንድ የምንጠቀመው ነገር አለ ነው የሚሉት ነብዩ አለይሂ ሰላቱ ወሰለም ነበሩ፣ አቡበክርም ነበሩ፣ ዑመርም ነበሩ። ምን ነበሩ? ሶላትን የሚሰግዱ ከኹጥባ በፊት ነበር። መንሱኽ እንዳይመስላችሁ ለማለት ነው። ነብዩ እንኳ ከሞቱ በኋላ ኹጥባው ከሶላት በኋላ ነበር የሚደረገው። በኡመውዮች ዘመን ተቀይሮ ነበር። አብደላ ብን መስዑድ እንደውም ኹጥባውን ለከጡ ሰውየው አሚሩ ወደ እንትኑ መድረኩ ላይ ሲወጣ እንዴ በነብዩ ዘመን እኮ ስንሰግድ የነበረው ዒድን መጀመሪያ ረካዓትን ሰግደን ኋላ ነው ቁጥባ ብሎ ተቆጣ። አባሰይን ኹድሪ በጣም ሲቆጥ ተቆጣው ያዘው። ሰውየውን ላይ ሊያደርግ ሲወጣ መድረክ ላይ ያዘው። ልብሱን ትክክል ብሎ ነጠቀውና ወጣ። ዝም ብሎ ከብቶ የእናንተ አልቋል፣ የእናንተ ያሮጌው ጊዜ ወይንም ደግሞ ያለፈ ጊዜ ነው ይላል። በአሁኑ ሰዓት ፖለቲካ ስለሆነ ኡመውዮችና አባስያዎች የሚባል ትውልድ ተፈጥሮ ነበር ሁለቱ ማለት ነው ሁለቱ የፖለቲካ ሽኩቻ ስለነበረ ኡመውያዎች ናቸው እየመሩ የነበሩት ኡመውያዎች ኹጥባውን ሲፈጽሙ ከሶላት በኋላ ካደረጉት ህዝቡ ትቷቸው ይሄዳል የሚሰማ የለም ይበተናል ስለዚህ ያለው ደግሞ ኹጥባ ማለት ደግሞ ውስጥ ላይ የምታስተላልፍበት የፖለቲካ system ራሱ አለ ውስጥ መሪዎች እየተነሱ ይናገራሉ አይደል የኢትዮጵያ ሙስሊሞች ጉዳይ ምክር ቤት ምናምን የሚባል ነገር አገላለጽ አለ አይደል? እነሱ በኹጥባ ውስጥ አጠቃለው ነው የሚናገሩት። ስለዚህ ተቃዋቸው እንዳይሄዱ ምን ያደርጋሉ? ኹጥባውን ቀድመው አደረጉ ቀየሩት። አባ ሰይድን ኹድሪ እንዳለ ወላሂ ያ ያለፈው ጊዜ ከእናንተ ጊዜ ይሻላል አሉ። ተቆጣው ቦታው እንዲመለስ ተደረገ። መጨረሻ ላይ እንደገና ኹጥባው እነበረበት ተመለሰ። መቼ ማለት ነው? ወዴት ተደረገ ማለት ነው። ከሶላት በኋላ ተደረገ። ስለዚህ ከሶላት በኋላ ነው ኹጥባው ማለት ነው وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم النبي عليه الصلاة والسلام صلى سجدوا يوم العيد يعيد جزية سجدوا ركعتين ولت ركعة سجدوا لم يصلي قبلها لم يصلي قبلها كهلا كصام بفيت على سجدهم قبلهما كولت العيد بفيت على سجدهم ولا بعدهما كهلا ما سجدوا ፈጀው ሰባ ሰባትን ዘግበውታል ተጓዳል የዑመርና የአቡበከር ለምን ይጠቅመናል አልኳቸው መንሱህ አይደለም እንደቀጠለ ነበር ለማለት ይጠቅማል لم يصلي السجر النبي قبلهما ከሁለቱ ዒዶች በፊት ወላ በዕደውማ ከሁለቱ ዒዶች ሶላት በኋላ አልሰገድም። ቀብልያም በዕድያም የለም። ቦታው ላይ ሂደን ዒድ ሰግደን ብቻ ነው የምንመጣው ረካዋል ሊሰግድ ይቻላል ሰውየው ኡዱህያ ይችላል እንትን አብሃ ማለት ነው አብሃ መስገድ ይችላል ችግር ካለ ችግር የለም በኋላ መስገድ ይችላል በፊትም መስገድ ይችላል ግን ቀብልያና በዕድያ ያላቸው ከዚህ ላይ ይቻላል ሶላት መስገድ ይቻላል የሚሉ ሰዎች ይወሰዱት ምንድነው ነብዩ አልሰሩም ነው እንጂ የተባለው አትስገዱ አላሉም ይላሉ ነብዩ አልከለከሉም፣ ግን ማድረግ ይቻላል አለ ወላችን አውላውንና አውላውን ከተመለከተን አለማድረጉ ነው። ለምን ነብዩ አለይሂ ሰላቱ ሰላም ያላደረጉትን ማድረግ ሌላ ተግዲት ነገር ያመጣብናል። ቦታው ላይ ስንሄድ አለመስገዱ ነው የሚሻለው። ተግባባን። ምንም ሶላት ሳንሰግድ ሁለቷን ረካ የዒዷን ብቻ ሰግደን ብንመለስ ይሻላል። ወላችን መናጃዘ ምን ዑለማ ከዑለማዎች ይቻላል ያሉ አሉ። ከቤት ከተመለሱ በኋላ ግን ይሻላል። እቤት ከተመለሱ በኋላ ይሻላል። እዛው ዒዱ ቦታ ላይ ግን ሁለቱ ረካ ብቻ ነው የሚሰገደው። ይቻላል። وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم صلى يوم العيد النبي عليه الصلاة والسلام يعيد له سجدوا ركعتين قرانا وعنه أي وعن ابن عباس رضي الله تعالى عنه أن النبي صلى الله عليه وسلم النبي عليه الصلاة والسلام صلى العيد عيد سجدوا بلا أذان ولا إقامة لا على أذاننا لا إقامة يتسجدوا على أذاننا لا إقامة يتسجدوا الصلاة جامعة الصلاة جامعة أتامها الله من بلالتها እንትን ላይ ተራዊህ ላይ የሚጠቀሙት ማለት ነው ዒደል ሁለቱም ዒዶችም ላይ ይጠቀሟቸዋል ወላኪን የለም የሚሉት እሱ ያለው ሶላት ላይ ብቻ ነው ሶላት ጃሚዓ የሚለው የለም ዝም ብሎ ሶላት ሊቆም ነው ወይም ደግሞ ወደ ሶላት ልንቆም ነው ብሎ ኢማሙ መናገር ብቻ ነው የማይሰማ ካለ አዛንና ኢቃም የለም አخرجه አቡ ዳውድ ወአስሉሁ ፊል ቡኻሪ ቡኻሪ ውስጥ አስሉ አለ ገብቷችኋል ዛሬ ደግሞ ወጣት እየገባ وعن ابي سعيد الخدري رضي الله تعالى عنه قال كان النبي صلى الله عليه وسلم نبي عليه الصلاة والسلام ነበሩ لا يصلي አይሰግዱም ነበር قبل العيد ከዒድ በፊት ሸይአን ምንም ሶላት የለም ነበር አይሰግዱም ግን ፈይዛ ረጃ ኢላ መንዚል ቤታቸው ሲመለሱ ሶላ ረካዓተይን ሁለት ረካ ይሰግዱ ነበር ይሄ ላለው ሶላት አልአድሃ ይሻላል። ረካዓተን ቦታቸው እቤታቸው ከተመለሱ በኋላ ነው የሚለው። ስለዚህ ቦታው ላይ ዒዱ ቦታ ላይ ቀብልያም በዕድያም የለም አይሰገድም። እንደ ሌላ ሙጥለቅ ሶላት ይበቃል የሚሉ አሉ። በቃም ነብዩ አላደረጉትም እንጂ አልከለከሉም። ደሊል የለም ከልካይ የሚሉ ሰዎች ማለት ነው። እነሱ ምን ዑለማ ናቸው። ያደርጋ አንድ ሰው ቢዳ ሰርቷል የሚል ጭቅጭቅ አይገባም አይገባም። ለምን ሙጥለቅ ሶላት ሰግዳለሁ ይላል በቃ ሌላ እኔ የዒድ ቀብልያና የዒድ በዕድያ የሚባል ነገር አይደለም ዝም ብዬ ግን ደስ አለኝ ረካዓቴን ሰግጄ ዱዓ አደርጋለሁ ካለ አይደል ምንም አይደለም በዛ ሰዓት ይቀጥል ወላኪን አተርኩ አውላ ነብዩ ካላደረጉት በቃ አለማድረግ አውላ ይሄ ነብዩ ቀብለሁም አውላ በዕደሁም አይሰግዱም ቦታው ላይ ከተባለ ትተን ነው ምን ከነብዩ በላይ የለም ጥሩ ቢሆን እሳቸው رواه ابن ماجه بإسناد حسن ዘግበውታል وعنه رضي الله تعالى عنه قال كان النبي صلى الله عليه وسلم النبي عليه الصلاة والسلام نبر يخرج يوتو نبر يوم الفطر يفطر جزي يوتو نبر والأضحى يا أضحى كان يوتو نبر إلى المصلى وده مسك جامع كان يوتو نبر وأول شيء يمجمر نجر يبدأ به يمجمر نجر الصلاة صلاة يمجمر يمجمر نجر الصلاة صلاة የኢድ አልአድሃም ጊዜ የምንም ጊዜ ወጥተው የሚጀምሩት የኢድ ሶላት ነው። ያ ማለት ኹጥባ አልነበረም በፊት ማለት ነው። ከዚህ የምንረዳው ኹጥባም ኋላ መሆኑ ሌላ የተለያየ ነገር ሌላ ሶላትም የለም። የሚጀምሩት ምንድነው? ወአወሉ ሸይ ይብደኡ ቢ አሶላቱ አሶላት አሶላት የትኛውን ሶላት ማለት የኢድን ሶላት ማለት ነው። ثم ينصرف ከዛ ሶላትን ይጨርሱና ይመለሳሉ። ፈየቁሙ ይቆማሉ ነብዩ ሙቃቢለና በሰዎች ፊት ይቆማሉ ወናሱ ሰው አላሱፉፊም ሶፋቸው ላይ እንዳሉ ሶፋቸውን አይለቁም ፈየዒዙሁም ነብዩ ይገስጿቸዋል ወየእሙሩሁም ያዟቸዋል ሐዲሱ ሙተፈቅ ወናሱ አላሱፉፊም ሰው ሶፉን እንዳያጠቁት ጭርም ነው ሰሃቢዎች ማለት ነው ከዛ ነብዩን የሚያደርጉትን ኹጥባ ዋዕዝ አዳምጠው ሲጨርሱ ነው ወደ ቤታቸው የሚፈጸም። አሁን ከጨረሰ ልክ ሲጨርስ ያስፈናላ ከስሜት እንደተፈታ ነው እያራገፈ ሁሉም ትርክ ምን ይባል ምን ይደረግ ማለት ስናስሩ እንደዛ ኡመዊዎች የሰሩት ስራ عجب ነው ማለት ከፖለቲካ angle አይተውት አከራራቸው قبل ማድረጋቸው ሰው የግድ እንዲሰማቸው የግድ አይጽኖበት ይሰማል። የሚጠብቀው ቁጥባን ሳይሆን ለሶላታ ሲል ያንን ተጠቅሞ ነው። ወላኪን ይሄ ሙኻለፈተ ሱነት ነብዩ ሰለላሁ ዐለይሂ ወሰለም ስለሆነ አይደረግም እንዴ ባዕድ ነው። ግን ከኛ እንደሚጠበቅ ነገር ቁጥባውን ማዳመጥ ነው ያለው። ቁጥባውን ማዳመጥ ሰላም በየመንገዱ አዎ ተክቢራ ይባላል። ግን አልহামዱሊላህ ሐምደ ሙወፈር አላሁ አክበር አላሁ አክበር የለም ግጥም አዝማችና ግጥም እንትን የለውም አንድ ላይ ነው የሚባለው ከተፈለገ ሁሉም ዝም ብሎ በራሱ ይከበራል ድምጻችን አንድ ላይ ከሆነ አንድ ላይ ይሆናል እንጂ አንዱ መሪ ሌላው ተመሪ ሆኖ ይሄ አዲስ ቢዳዓቱ ሙንከራ ማለት አይጠመንም። ስሜት አይነሳሳም። አንዳንድ ጊዜ አንድ መሪ ሲኖር ሌላው ተቀባይ ሲሆን እንደ music ምን ይሆናል? በቃ የሆነ ከስሜታችን ጋር ይሄዳል። እንደዛ አይደለም። ነብዩ እንደዛ አላደረጉ። ማን ነበር የሚመራው? ማን ነበር የሚቀበለው? የለም፣ ዝም ብሎ ሁሉም ተኪራ በራሱ ነው የሚለው። ቀውጢት አድርገዋል ማለት ተኪራዋል። ማሻአላ ግን እንደዚህ መጽሐፎች ይዟል። አልሐምዱሊላህ أنت لا يونا مش نبيه نجرا الحمد لله حمد مكرر الله أكبر الله أكبر جنة ايه خطبة خطبة ايه هاي نسمع كنا خطبان نسمع الشيء كنت نندان وده ቢድዓ ምናምን እስካላዘዙ ድረስ መጀመሪያ እንደዚህ አይነት ቦታ ላይ እንዳትሳተፍ እሺ አደራ መጀመሪያ ሙብተዲዕ የሆነ ሰው ጋር አይከል ከዛ ኹጥባውን ዝም ብሎ ማዳመጥ እ ጆሮ አይሰማ የሚሰማበት አካባቢ ጠጋ ብለን ማዳመጥ ነው እኮ ማለት እነሱ ትተው በቃ እነሱ እየፈንጫጩ ስለሄዱ ብለን ከተነ መሄድ አያስፈልግም። እዛው አካባቢ ግማሽን እንዲሆን ማዳመጥ ኹጥባው እስከሚያልቅ ድረስ መጠቀም አለብን። ወንጀል ነው ካልተደረገ ማዕሲያ ነው ምናምን ነገር አይደለም። ወላኪን የረሱሉን ሱና كامل ካሚል የሆነውን ለማግኘት እንደዛ الزمان ፈትዋ እኮ በራሳችን እንላለን፣ ችግር የለም ማለት ቦታው ላይ እንደደረስ ሰው እስከሚመጣ ድረስ ሁሉ እንጠባበቃለን። ያለን ሰው እስከሚመጣ እንጠባበቃለን። ስንጠባበቅ ደግሞ ዚክር አለ። ያ ማለት ደግሞ በዛን ሰዓት ተክቢራ ነው ያለው። ግን የተክቢራ system ኡ ነው በጣም የተበለሻሸ system። ተክቢራ አንደኛ አንዱ እና የሆነ እንትን የሚል አንዱ ተቀባይ ሌላው ምን የተለያየ ነገር ተጨምሮበታል። ያልተጨመረበት ነገር የለም ተክቢራው ላይ ከሰሃብዮች የተያዘችው እንዳለ ስንመለከታት እንደዛ አይደለም። አላሁ አክበር አላሁ አላሁ አክበር ሱብሃነሁ አላሁ አክበር ሌላ የተጨመረ ነገር አለ ወላኪን እንደፈለገ ይሁን ግን በጣም የሚያስጠላው ነገር ምንድነው አዝማች ግጥም ግጥም አይደል ኢትዮጵያ ውስጥ ግጥም የለም አረቦች ጋር የለም ግጥም እዚህ ነው ያለው ኢትዮጵያ ማለት ከመንዙማው ጋር ተራ መንዙማ ሙሐመድ መንዙማ ምን መንዙማ ከሚባለው ጋር ለተክቢራ ራሱ የተክቢራ መንዙማ አለ እሱ ጋር የተወጣ ነገር አለ ዚክሩን ለመቀስቀስ ሰሃቢዎች እንደዛ አልነገሩም ተክቢራውን አንድ ነው የሚሉት። ተክቢራው የተለያዩ መክሱስ የሆኑ ቃላቶች አሉ ወይንም አረፍተ ነገሮች አሉ። እነሱ መጠቀም ከዛ ውጭ ያለን ነገር አንዱ መሪ ሌላው ተመሪ ሆኖ ማለት አንድ ቢዳ ሲመጣ እኮ ልቁ አይደለም የሚመጣው። ዝም ብሎ ያለለ ነገር አምጥተው ቁጭ ያደርግ ያማ ሁሉም ይሸወዳል። እንደዛ ማንም አይቀበለው። ግን ሲያመጡ ሸሪዓን አልብሰው ነው ካባ አልብሰው ነው የሚያመጧል። ያመጣን የሆነ ነገር አክበር አይደለም ምን አለበት አላህ አክበር አይደለም ነው ምን ችግር አለ ነው የሚባለው አይደለም አላህ አክበር አባባሉ ራሱ በረሱል ዘመን የነበረውን አይነት ነው ማለት ያለበት ሁሉም ለየራሱ ይላል አንድ ላይ ይጩህ ችግር የለም አጋጣሚ ግን አንድ እየመራ ሌላ ፎርም ለማስያዝ ነው ምን ችግር ፎርም ለማስያዝ ነው ተብሎ እኮ ሌላ ነገር ይፈጠራል ጥሩ አይደለም ነገር ሌላ ፎርም ሲፈጠር ከነጎዳ ሌላ ሲፈጠር በቃ የተስቢራው አስሉን ለቆ አጣጣው ለቆ ሌላ ነገር ውስጥ ትንሽ ቢዳ አይደለም ማየት ያለብን መጀመሪያ ምን ችግር አለ ነው ብትመለከተው ያሳምናል ሎጂካሊ ስትመለከተው ያሳምናል ያቀለን ወነፍሶን ግን አያሳምንም ተባባል በሎጂክ ካየው ያሳምናል። ለምን ምን ችግር አለው? አልহামዱሊላህ ሐምደን ሙከረር አላሁ አክበር አላሁ አክበር አንድ ላይ ሲሉ አንድ ሰው ይመርጣል በጣም ያምራል አሁን ይሄ በስሜት ከወሰነ ያምራል ወላኪን ቢስነት ነብይ ሰለላሁ ዐለይሂ ጥሩ አይደለም ለምን لماذا نخالف قول النبي صلى الله እሺ ያ እኮ ምን ታደርገዋለህ? መድረሻ ሰላጣኝ እንጂ አለ ነገር እኮ አይደለም። መጀመሪያ ኢስላም ጋር የተያያዘ ነገር አለ። ይሄ ፈትሩኩ ወላሂ ኢነሁ ኻሪጂ ለኩልያ ሁሉም ሲቀበልበት ይኖራል እና ሁለተኛ እንደዛ አይነት ቦታ ላይ ደግሞ ያው አንድ ኢድ የምትሰግድበት ቦታ ምናምን ነገር ካለ እንጂ አለበለዚያ አየር ጤና ምናምን ይህ ሂደት ትሰግዳለህ። አዲስ አበባ ያላችሁ ጊዜ ያስቸግራችሁ በግልጽ ታዲያ ሚሊዮን ሰው ለማየት ነው የሚችል ምንም ማውሽሽ ለለባት ቦታ ሄደን እንሰግዳለን። ቢድዓ አማ ይሰራበት ነው። ከተቻለ በተለይ ሰውየው ሰውየው ከሆነ ደግሞ አደጋ ማን ነው ጧ ጧ ከሆነ እንደውም በሶላቷ ላይ ፈርድንባት ነው የምንሄደው። እውነቴን ነው እ ጓደኛ ሁለቱ ናቸው ደግሞ የሚያሽከረክሩት የበኔው ሰከንድ ኢማምና እሱ ናቸው የበኔ ሰከንድ ኢማም ያጫዋል ተክቢራውን እሱ ደግሞ ሰላት ላይ ይመጣል ሁለቱም የሚገርሙ የሚገርሙ ሙጅሪም ኡማውን እየበሉ ያሉ ሰዎች ናቸው ሁለቱም በአሁኑ ሰዓት የቆና ተገስቶላቸው አላህ አላህ ጀማ እህ ጀማ የሚበዛበት ቢዳ የሚበዛበት ከሆነ አዎ ለብቻ ሂድ ዋናው ሰውየው ፈትዋ ያልተደረገበት ከሆነ አብረን እንሰግዳለን እንዳይበተን ወይንም ደግሞ የሆነ ነገር እንዲፈጠር ተብሎ ከሆነ ግን እነዚህኞቹ ሙብተዲዎች ደግሞ ወጣ ያሉ ናቸው። እንደሌላ ሙብተዲ አይደለም። ለምሳሌ ቦታው ላይ የተለያየ ነገር ተጨምሮ እያለ ግን እሱ ሰውየው ስላለ ብቻ ነው ደግሞ በጣም በጣም የተደረገ ይሄ ነገር የሚደረገው ማለት ነው። የተወሰነች ቢዳ አንተ ሰግድ የሚሰራለ ከመስገድ በፊት የሚሰራለ ሰግደ ወደ ቤት ስትመለስ የሚሰራ ቢዳ አለ ትልቅ ሆነ ከሰግደ ሲመለስ ምንድነው የሚባለው እ ሰለላሁ ዐላ ሰለላሁ ዐላ ይባላል ይሄ በነብዩ ዘመን አልነበረም والله አንድ ነገር ግን ለመሳቅ አይደለም እኔ ምን العجب እንደው የምትወድም ልጅ ካለ አንድ ነገር ስማኝ በአላህ ስም ስማኝ እንደው የምትወድ ካለ ሰለላሁ ዐለይሂ ማለት ሰሃቢ አቡበክር ሲድቅ አላለም ዑመርም አላለም ዑስማንም አላለም አልይም አላለም አራቱም አይማዎችም አያውቁት እነዚህ የማያውቁትን መተውህ ደግሞ ውድቀት አይደል ለው ካነ ኸይረን አንደኛ በቁርአን የለም ሁለተኛ በሐዲስ የለም ሶስተኛ ሰለፉን ሷሊሆች አልሰሩት ተባባናል እንደ አቅልን ብንመጣ ደግሞ ወደ አእምሮ ብንመጣ ለዚች ኡማ ለዚህ ኸይራት ለሱና እንግብግብ ያሉ ትውልዶች እነማን ናቸው? ሰለፉ ነሷል። ይሄ ነገር ኸይር ቢሆን ኑሮ ሰለላሁ ዐለይሂ ወላሂ እግራቸው እስኪያልቅ ይጨፍሩ ነበር። ይጨፍራሉ እነሱ ደንታ የላቸውም። አጅር ቢኖረው ኖሮ በሰለላሁ ዐለይሂ ያ ሱብሃንአላህ ቀውጤ ነው የሚያደርጉት። ልብሳቸው ሲቀደድ ይጨፍሩ ነበር። ጫማቸው እስኪያልቅ ይጨፍሩ ነበር። ከኛ የበለጠ ነብያቸውን ይወዳሉ። ከኛ የበለጠ ዲኑን ይወዱታል። ከኛ የበለጠ አንገታቸውን ሰጥተውለታል። አይገርማቸውም መዝለል ከሲመተው ምን ችግር አለ? ወላሂ አንደኛ ሽንፈትም አይደለም ውድቀትም አይደለም ረሱልን መጥላትም አይደለም። ግን ረሱል ያደረጉትን በቦታው ላይ ማለት ይህ እኮ ሰላም ማግኘት እኮ ነው። ወላሂ ሰላም ማግኘት ነው። ቢዳ የሚሰራ ሰው ሰላም የለው። ለምን በከሌ ቢዳ ነው ይለኛል የሚል ነገርም ራሱ ስላለበት እሱም ራሱ ሰላም አያገኝም። አንደኛ ዲኑ ላይ የሆነ ነገር ደግሞ የምንጨምራት ነገር ትንሽ ብናኝ ካክል መሆኗን አይደለም ያሳልፍ ገዝፋ ገዝፋ ሌላ ደረጃ ትደርሳለች። ዝምታው ነው ምንም እኮ አይደለም ሰለላሁ ዐላ ሸምቲሪ ሳላ ምናምን ጥምጣም ይዞ እንደዚህ በጣም ብዙ ነገር አለ ግን የሱኒዎች ሲሆን ማሻአላ ነው የምታዩት ሱኒዎች ጋር ሄዳችሁ እንዴት እንደሚያምር ነገሩ ሱናውን ሐዲሱን የምታውቁት ከሆነ ሱኒዎች ላይ ስታዩት ያምራል ምንም የማታውቅ ከሆነ ግን ስሜታዊ ነው የምንሆነው ሁልጊዜ ማለት የሚያስጨፍርና ውስጣችን የሚቀሰቅስ ነገር ይቀሰቅሰናል ሁልጊዜ ሀዋ ነው ይሄ እትባዕ ሀዋ አንተ ሱለላህ ዐለይሂ እንደዚህ በዙር እዛ አርባ ምንጭ ተማሪ ራሱ አለ አይደል ተሰግዶ ሲመለስ እንትኑ ላይ ዙሪያ የሚዞር ሰርክሉ ሰለሜ ሰለም እንደሚዞሩት ይዞራል አይደል ከንሴሬታ ላይ እየተባለ እንደው መንቀራ ኪታብን ትንሽ የሆነ ነገር ያየ ሰው ላይ እና ይሰራል ምን አይደለም አጋዲ ሰው በዲኑ እንዴት ይቀልዳል? ዲኑ ነው። አንዳንድ ነፍስ ባሁን ሰዓት ላይ ከቋት የሚያሸንፉ ምንም ሰለም ይዞራሉ። እኛ ሰለላሁ ዐለይሂ ብለን መዞር ከየት መጣ? ምን አይነ ወጂ ምን አይነ ወጂ ሀዳ አላህ የሆነ ራሳችንን ተቆጣጥረን የምናደርገውን ነገር ለብዩ አድርገውታል አላደረጉም። ይሄን ነገር ስናደርግ ላይ ውጤታማ እንሆናለን ኢንሻአላህ። ስናደርግ ምን ይጥማል? አፍርቃል በጣም ነው የሚያረካው። አሽሩ ይሄ የሰዎች አይዲዮሎጂ አይደለ በቃ ዋናው እኮ ለምሳሌ አሁን የነገርኳችሁ ሙስጠፋ አይደለም ይሄን ተናገረው። ምንድነው አንድ ምነግራችሁ ነገር ግን ሷሃቢዎች አላደረጉትም ያልኳችሁ። አንተ ስትቀበል እኔን አይደለም የተቀበልከው፣ ሷሃቦች ስላላደረጉት አላደረግኩትም ነው እንጂ የምትለው ሙስጠፋ ስላላደረጓት ሙስጠፋ ምን አገባው ጅምላ ምን አገባው አንተ ከተጣ የምታየው ሰሃቢው ሰላደረጉት ነው አወከረ አላደረገም ከተባለ ስትቶ አቡበክር ሰላላደረገው ነብዩ ሰላላደረጉት ነው ማለት ያለብን እንጂ እንትና ስለተው እንትና ስለተው አይደል ይሄ እኮ አሁን እና ይመጣ ነው አንተ ጓደኛ ነው። አንተ የተሻለ እውቀት ነው። ምንም ነው ሰው አትመለከቱ። ሰውየው ማለቱን ሳይሆን ማየት ያለብን ሰዎች አሁን ነይ ሲደረግ የሰው ልጅ ሽንፈት አይፈልግም። መረታት አይፈልግም። የያዘውን ነገር መልቀቅ አይፈልግም በተፈጥሮ ታው ይሄ ሱና ጋር ይጋጫል ስትለው ሲቀበል አንተ አንተ ያሸነፍከው ነው የሚመስለው። እስከዛሬ ዛሬ መጥቼበት ይህን ነገር ከለቀኩ ለሱ ብዬ ነው ይችላል አይደለም እሱ አይደለም። ይሄን ያክል ማራስ ማሳመን ካቃተው ይልቃል ስንት ነገር እየፈለጥን አይደል እንዴ? የተውከው ነብዩ ስላላደረጉት፣ ሱሐባ ስላላደረገው፣ አራቱም አኢማዎች ስለማያውቁት ከዚህ በላይ እነዚህ ስላላወቁት ብቻ ነው የተውቀው። እኔ እነሱ አላወቁትም ብዬ የነገርኩ ደግሞ በዛ በተጨማሪ አንብብና check አድርግ። ስትቶ ሙስጠፋ ስላላደለም ስትቶ እነዚህ ሰዎች ስላላደረጉት ወላሂ ይገባሃል። ኢንሻአላህ ኢንሻአላህ ቀላል ነው ወላሂ ለሱና ከተነሳንና ለዲን የሆነ ወኔ ካለን ቀላል ሰዎችን አንከተልም። ማንንም ሰው አይደለም የምንከተለው ሰለፉን ሰለፍ ይህን ሁላችንም እንተማመናለን ማለት አንድ ሰው የአንድ ሰው ጥገኛ አይደለም ይሄ ትምህርትም አይደለም ምንም አይደለም ይሄ ዲን ነው ዲናችን ደግሞ ምንጫችን ሰሃቢዎች ናቸው እነሱ ሰሩት ኢንሻአላህ وعن عمرو بن شعيب عن أبيه عن جده የቤተሰብ ሀይ قال عمرو بن شعيب ከአባቱ አባቱ ከአያቱ ይዞ ነው قال قال نبي الله صلى الله عليه وسلم يا الله መላእክተኛ እንዳሉ አተክቢሩ ፊል ፍጥሪ የፍጥር ጊዜ ተክቢራ የመጀመሪያው ተክቢራ ሰብዑን ፊል ኡላ የመጀመሪያው ላይ ሰባት ወኸምሱን ፊል አኺራ የመጨረሻው ላይ አምስት والقراءة بعدهما كلتيهما والقراءة بعدهما قراءة ሁለቱም ላይ ይደረጋል بعدهما ከሁለቱም ከተክቢራ በኋላ كلتيهما ሁለቱም ላይ ለማለት ተፈልጎ ነው كتكبيرا كتكبيرا كامس تكبيرا كثلاث تكبيرا بحالا نكرا في المجدد الله أكبر الله أكبر كبير ونحن لله كثيرا سبحان الله بسرعة واصلة بل نتأمر على كفا لجن الذكر معلوم ذكر كان بيها مخصوص هنا نجر إلا جن بتكبيرا ونا بتكبيرا ومكاكل ذكر الله مجمرا تكبيرة الإحرام الله ركعتين صلاة العيد بلن الله أكبر كان بحالا سبحان الله حمدك لا إله إلا الله الله أكبر الله أكبر ذكر የፈለግነው ذكر መዝከር እንችላለን በሁለት ተክቢራዎች መካከል ሰባት ተክቢራ መጀመሪያው ረካ ላይ አምስት ተክቢራ ሁለተኛው بعدهما والقراءة قراءة የሚቀራው بعدهما ከተክቢራዎቹ በኋላ ነው ሲልተይና ሁለቱም ረካዓ ላይ أخرجه أبو አቡ ዳውድ ወነከለ ትርሚዚ عن البخاري تصحيحه أي سبع تكبيرات في الركعة الأولى مع تكبيرة الإحرام كتكبيرة الإحرام قارنوا ثلاث تكبيرات تبعوا على ذلك الجسم المنور وأما دعاء الاستفاء فيجوز أن يتبي قبل تكبيرات الزوائد وبعدها ين ما خرجت وخمسة في الآخرة خمسة تكبيرات في الركعة الثانية سوى تكبيرة القيام تتصير معها ستة ተክቢረተል ሰባት ሰባት ተክቢራ የመጀመሪያው ተክቢራ ምንም ጨምሮ ነው ተክቢረተል ኢህራምን ጨምሮ ነው ያው ركعتين ዒደል አድሃ ብለን አላሁ አክበር ስንል ይሄ ኢህራም ከዚህ በኋላ ሌላ ስድስት ተክቢራ ማለት ነው አላሁ አክበር አላሁ አክበር አላሁ አክበር መካከል ላይ ዚክር ስላላችሁ ከፈለጋችሁ ሱብሃንአላህ አልሐምዱሊላህ ወላ ኢላሀ ኢለላህ አላሁ አክበር ወይንም አላህ አክበር ከቢራ አልহামዱሊላህ ከቢራ ሱብሃንአላህ ذكر ተዋቀ የፈለጋችሁት ላ ኢላሃ ኢላላህ ዚክር የፈለጉትን ዚክር መዝከር ይቻላል ነው ለምን መخصوص የሆነ ዚክር ስለሌለ የሆነ በተክቢራዎች መካከል ማለት ስድስት ተክቢራ ከተክቢረተል ኢህራም እስከ ተክቢረተል ኢህራም ሰባት ተክቢራ መጀመሪያው ረካ ላይ በሁለተኛው ላይ ስጁድ አድርገን ስንነሳ አሁንም ስንት ተክቢራ አለ አምስት ተክቢራ ከምኑ ተክቢራ ውጭ ነው ከሱጁዱ ስንነሳ አላሁ አክበር ብለው ወደ ሁለተኛው ረካዓ ቂያም እንነሳለን አይደል እሱ ሳይቆጠር ከሱ ውጭ አምስት ተክቢራ ማለት ነው أخرجه أبو داود ونقل الترمذي عن البخاري تصحيحا وعن أبي واقد الليثي رضي الله تعالى عنه قال كان النبي صلى الله عليه وسلم النبي عليه الصلاة والسلام نبر يقرأ ينبو نبر في الأضحى فإذا الأضحى جزية والفطر فإذا الفطر جزية بقاف فمجمل ورك عليه قاف والقرآن المجيد يميلون الله واقتربت الساعة وانشق القمر يميلون فهو لقين ورك عليه يكارون الكار وهي عليه الصلاة والسلام كيان للنبارتين للابوتا يكرانوا الله قال كسن كرا من انا من يكارون الكار إيه؟ من سبح اسم ربك الأعلى لنا هل أتاك حديث الغاشي يعني يكارون الكار هو لقين يكارون الكار አንዱ ዒድ ላይ ይሄን አንዱ ዒድ ላይ ያንን ወይ አንዱ አመት ላይ የሆነ ሌላው አመት ላይ የሆነ አድርጎ ማለት ነው ለሱን የሚጠቀሙ ነበር ነብዩ አለይሂ ሰላቱ ወሰለም እያሉ አخرجው ሙስሊም ሙስሊም ዘግቦታል ሐዲስ ቃፍ መጀመሪያው ረካ ወቅተረበት ሰዓቱ ሁለተኛው ረካ አለ ለምን ቃፍና እቅተረበት ሰዓቱ ተመረጡ እነዚህ ውስጥ በጣም ብዙ ነገር አለ ቃፍና ወቅተረበት ሰዓቱ ስለ ቂያማ ስለ በዕድ ስለ ሰው ልጅ አፈጣጠር ስለ ዓላማው ስለ ምን በጣም ብዙ ነገር አለ አቀፍ የሆነ ነገር ስለ ቂያማ ሳይቀር ስለ መቃብር ሳይቀር ስለ ነቄ ሙንከር ጥያቄ ሳይቀር አለ ውስጥ ለዚህ ነው እነዚህን የመረጣት ይችላል وعن جابر እ እ ቢረሳው እ ችግር የለም። ሶላቱ ካሚል ነው። ሶላቱ አይበላሽም። ችግር የለም። እንዴት እያው ኢድ እያለ መካከል ላይ ዝም ብሎ ነው ተክቢራ የሚያደርገው። የመጀመሪያዋ ብቻ የመጀመሪያዋ መግቢያ ተክቢራ እሷ ተክቢረተል ኢህራም ትባላለች። ሶላተ ዒድ ረካዓተይን ብለህ በውስጥ ከነየርክ በኋላ በምላስ አይነገርም፣ አላሁ አክበር ትላለህ። ከዚህ በኋላ ያሉት ተክቢራዎች ዝም ብሎ ነው ተክቢራ የሚባለው እንጂ ውስጥ ላይ አንነይትም አዳዲስ ማለት ነው። እ አዎ ካቆመበት መከተል ችግር የለም። አብዛኛውን ጊዜ ደግሞ የኢማም እኮ የመእሙስን ተሐሙል ያደርጋል ተሐሙል ያደርጋል። እጅ ማንሳት አለ። ኢማሙ ሻፊዒም አቡ ሐኒፋን እጅ ማንሳት አለ ብለዋል። ተክቢራው ላይ ማለት ዝም ብለን አላሁ አክበር ብቻ ሳይሆን እጅ እያነሳን እንደዚህ ይደረጋል። አይ መውሰትም ሁጥባ የለውም። ዝም ብለው ሰግደው ይመለሱ ይላሉ፣ ግን ሁጥባ የለውም። ሁጥባ የለውም። አልፎት አልፏቸዋል። ሶላቱ አልፏቸዋል። ወኹሩጅ ሚነል ኸላቅ ሰግዳለ እንጂ የሄድ ጊዜ ዒድ ሙባረክ ምናምን ነገር ይባላል ማለት ምን ላይ የተለያየ ተቀበለ الله منا ومنكم صالح الاعمال አተር አለች ከሰዓብዩ ተጠቅመውባታል ይባላል ተቀበለ الله منا ومنكم صالح الاعمال ያለችው አለች ይላል አተር ሰዓብዩ ተጠቅመዋለች ኩሉ ዓም ወአንቱም ቢኸይር ይሄ ብዛት የአረቦች ታሪክ እንኳን አደረሳችሁ አይ እ የመጀመሪያው ምን የመጀመሪያው ቢያመልጠን አንድ ረካ እናመልጣለን እናመጣለን ማለት ነው። አንድ ረካ ካመለጠን አንዷን ረካ ኢማም ጋር አገኘን ኢማሙ ሲያሰላም ተነስተን አንድ እንጀምርበታለን። አዎ ተክብረን እናደርጋለን። ባይሆን የሶላቱ አይነት ከኋላ የቀራ ነው አለ ኢትማም ነው የሚባለው ቀዷ ነው የሚባለው ኢትማም ከተባለ አምስት ነው የምታደርገው ማለት ነው ተክቢራውን ሁለተኛ ላይ ቀዷ ከሆነ የመጀመሪያው አረካ ከሆነ ያመለጠች ሰባት ታደርጋለህ ማለት ነው ولكن ኢትማም የሚለው ነው أولى ከኋላ ይተነዋል ይሄን ሐዲስ አንድ ረካ ሲያመልጣችሁ ማለት ነው ኢማሙ ጋር አንድ ረካ አገኛችሁ አንድ ረካ አምልጧችኋል ኢማሙ ሲያሰላምት ከነሱና አምስት ተክቢራ ነው የምታደርጉት አላሁ አክበር ብላችሁ ከተነሳችሁ በኋላ አላሁ አክበር الله أكبر الله أكبر الله أكبر الله أكبر عم نست كان تكبير مثالي طبعا فتاري لذا أصفت مني الإجزام لما تعيش اه لذا اه اه አይ ኹጥባው ይበላሽዋል ሳይሆን እኛ ማዳመጥ አለብን መስማት አለብን የምንሰማው ሁሉም እኮ ይታዘዛል ሰው ህዝቡ እምቢ ነው እንጂ እየተንጫጫ የሚሄደው ሁሉም ታዟል ማዳመጥ አለብን አንተ ጠጋ ብለህ ወደሚሰማ አካባቢ ጠጋ ብለህ ማዳመጥ የማይሰማ ከሆነ ደግሞ ሰዎችን አለመረበሽ እዚህ መካከል አይበላሽም አይበላሽም እ እሺ ተሸሁዱን አብሮ ይቀራና ከዛ ሁለት ረካ ይመጣል ማለት ነው። ያገኛል ኢማሙ ጋር ትንሽ አንተ ሰላት ነገር ያለበት ነገር እኮ እሷን ራሱ ቢዳ የለም አልተገኘም ነው የሚለው ጁሙአ ሙባረክ ጁሙአ ሙባረክ የሚለው ነገር አልተገኘም ነው የሚለው የለም ጁሙአ ሙባረክ ጁሙአ ሙባረክ ተባብለዋል የሚል የለም ማለት ነው ለደስታ መግለጫ ደግሞ ቢባባል ችግር የለም ምን ማለት ነው እንደዚህ እንደዚህ አይነት አዳዲስ ነገር ስለሚሆኑ ብዛት كل عام وأنتم بخير جمعة مبارك بارك الله በአንድ ላይ አያቸው አብሮ አላህ አክበር ራስን በሚሰማ እንጂ ሌሎችን ተሽሽ እኮ ነው። ሌላው መብሩ አላህ አክበር ሁሉም ከኋላ አይባልም፣ ወይንም ድምፅ ከፍ ማድረግ የለብንም እና ተቀበለ አላሁ ሚና ወሚንኩም ሷሊህ አዕማል የምትባለዋ ይቺ አሰራለች ተጠቅመዋታል። ተቀበለ አላሁ ሚና ወሚንኩም ሷሊህ አዕማል وعن جابر رضي الله تعالى عنه قال كان رسول الله صلى الله عليه وسلم إذا كان يوم العيد يعيد خالف الطريقة نبي عليه الصلاة والسلام من قد يلا يجون نفسه إذا كان يوم العيد يعيد خالف الطريق من قد يلا يجون نفسه النبي عليه الصلاة والسلام ወደ ዒዱ ቦታ ሲሄዱ የሚሄዱበት መስመር አለ ከዒዱ ቦታ ደግሞ ወደ ቤታቸው ሲመለሱ من መንገድ ይመለሳሉ ነብዩ عليه الصلاة والسلام أخرجه البخاري ቡኻሪ ጽብቃል ወለ አቢ ዳውድ አን ኢብኑ ዑመር ነህዋ አቡ ዳውድ ዘንድ ከአብደላህ ብን ዑመር ተይዞ የዚህ አይነት ዘገባ አለ የዚህ አይነት ዘገባ አለ ለምሳሌ በዚህኛው ሂደን ከሆነ ስንሄድ በቁልፍ ሂደን ከሆነ ስንመለስ በታች መመለስ ማለት ነው ከተቻለ ማይቻል ከሆነ ግን ይደክመናል ከተባለ በመኪና ሄድን በመኪና መምጣት አለ ወላችን መንገድን ሙሐለፋ ማድረግ ጥሩ ነገር ነው ነብዩ አለይሂ ሰላቱ ወሰለም ለምን አደረጉ አላህ አለ ያደረጉበት ግን ዑለማዎች የተለያየ ትንታኔ ሰጥተዋል ለአለሁ አንደኛ መንገድ ማብዛታቸው ጥሩ ነገር እንዲመሰከርላቸው ሊሆን ታስቦ ይሆናል። አንድ ወይም ደግሞ ሲሄዱ ሰደቃ የሰጧቸው ምስኪኖች አሉ፣ ሲመለሱ ደግሞ ሌሎች ምስኪኖችን እየሰጡ ይመጣሉ። ወይም ደግሞ ሲሄዱ ሰላም ያሏቸው ሰዎች አሉ፣ ሲመለሱ ደግሞ በዛው ቦታ ላይ ከመመለስ በሌላ አቅጣጫ ከተመለሱ እነዛንም እየዘየሩ ይመለሳሉ። ይሄ አለ ይመቻል። ወይንም ደግሞ ሲሄዱ ኩፋሮች ያዩበት አለ። በዛ አስጨንቀዋል ሲሄዱ ሲመለሱ ደግሞ ሌሎችን እያስጨነቁ ይመለሳሉ። ይህ ሁሉ ይህ ዒለቱ ይሄ ብቻ አይደለም የሚለው ግን ቀይም እንደ ቆጥረን ዘልቀው አይደለም። አሁን ያልከውና ይላል አሁን ያልከውና ሌሎችም ነው የሚለው መሰረት ያለኩት ሌሎችም አሉ ዒለቶች እዚህ መንገዱን ሙኻለፋ ማድረግ هذا سنة النبي صلى الله عليه وسلم أخرجه البخاري ولأبي داود عن ابن عمر نحوه وعن انس رضي الله تعالى عنه قال قدم رسول الله صلى الله عليه وسلم المدينه ነቢዩ አለይሂ ሰላቱ ወሰለም መዲና ገቡ። ወለሁም ለመዲና ሰዎች የውማን ሁለት ዕለታቶች ሁለት ቀናቶች አሏቸው። የልዓቡነ ፊሂማ የሚጫወቱባቸው ሁለት ዕለታቶች አሏቸው። ይሄ ማና ማን የሚባሉት ናቸው? ነይሩዝና መህረጃን የሚባሉት ማለት ነው። ነይሩዝ የሚባለው የክርስማስ የሚባለው ማለት ነው። ነይሩዝ የሚባለው መህረጃን የሚባለው ደግሞ ጥምቀት ነው ሁለቱ በዓላቶች በጣም ግዙፍ በዓላቶች ነበሩ ነይል ፋሪሲያዎች ናቸው ሁለቱ መህረጃና ነይሩስ ሁለቱ ፋሪሲያ የፋርሻ ቋንቋ ናቸው ኢራን ነይሩስ ويوم المهرجان وهاتان الكلمتان محرمتان من الفارسية أصل الأولى نيروس أي اليوم الجديد عجسوا كان معناته وينم عجسوا عمل وهو أول يوم في السنة الشمسية عند أهل الهيئة وهو أول يوم تتحول في الشمس إلى بروج الحمل ፀሐይ ካንዱ ወደ ሌላ የምትቀያየርበት ጊዜ ነው ይላሉ ከሊመት ያሳኒ ያፈይ መህረካን መህረጃን የሚለው መህረካን ከሚለው መጣ ነው አወል يوم تتحول في الشمس الى بروج الميزان የምትገባበት ነው ቁርስ ያሉ ፋሪስ هذا الشهر بهذا الاسم وهذان اليومان معتدلان ለማንኛውም እነዚህ ሁለቱ ክርስማስ የሚባሉትና አሁን ብንተካው ማለት ነው ጥምቀት በዓል የሚባሉት ሁለቱ በጣም ብዙ በዓላቶች ናቸው ሌላም ይፈስሩታል በሌላም ይፈስሩታል እነዚህ ሁለቱ በዓላቶች በሌላ ላይ ነበሩ። በዚህ እንትን ይሉ ነበር፣ በዓላቸውን ያከብሩ ነበር። በዚህ ወለሁም ለመዲና ሰዎች የውማኒ ሁለት ቀናት ነበራቸው ከአመት ውስጥ የለዓቡነ ፊህማ በእነዚህ يقلدو يزنانو ይጫወቱ፣ يدفتو ይዝናኑ፣ فقال ይደሰቱ ነበር። والله ነብዩ እንዲህ من يتكا አባባል سو ما نبي عليه ማነብዩ والسلام من ما ምንም አዲስ اصلي باون በአሁኑ ሰዓት باون በአሁኑ يتكمر الله من የአብዮት አለ የአብዮት በዓል አለ የአዲስ አመት አለ የልደት በዓል አለ የእናቶች ቀን አለ የምን ቀን አለ ሌላ ዋሰርዴ አለ የሰራተኛ የሰራተኞች ቀን አለ የባንዲራ ቀን አለ ጀዛከላ አለ አሁንም አለ ምን አለ ክሬዲት አለ የአርበኞች ቀን አለ የኤችአይቪ ቀን አለ አረቆ አባ ሁሉ የእናት ራሱ አለ የሴቶች በዓል አለ የምን አለ የምን አለ ያለ በቃ ሁሉም አለ ሁሉም አለ ወላሂ ይሄ ሁሉ የተጨመረ ነገር ይሄ ሁሉ እኛ ጋር እኛ እኛ እኛ ጋር ብቻ አይደለም ያለው አረቦች ውስጥ ከፍተውባቸዋል هذه مفلسفة غزونا إلى العلماء غزونا سياسيا وعسكريا وفكريا በፖለቲካውም ዘምተውብናል በወታደርም ዘምተውብናል፣ እንዲሁም በአስተሳሰብ በትምህርትም ዘምተውብናል። እያንዳንዱ ፊክር ከነሱ ጋር ነው። የእናት ቀን የሚባል እስላም ውስጥ የለም። እስላም ለእናት የሚገርም ቦታ ሰጥቷታል። በአላ ግን የሚከበርላት ምን አጀብ በዓሉን የእናትን በዓል ሲያከብሩ እናቶች የአጃኢዝ ሲ አለ የእናቶች ቦታ እና የአጃኢዞች ቦታ ማለት ነው። የአዛውንቶች ቦታ እናቶቻቸው እዛ ነው የሚያሳድገው እንትን የሚሏቸው የሚንከባከቡት አዛውንቶች ቦታ ነው። እነሱ ግን ያከብሩላችኋል ሰው ግን እንደዛ አይደለም የሚያዘው። እስላም በዓል እንድናከብራቸው እንድናከብርላቸው ሳይሆን ራሳቸው እንድናከብርና ለነሱ እንድንቆም ነው ያዘው። እስላም በዓል አድርጎ ሰዎችን አይሸውድም። ይሄ ሁሉ ተጨማሪ በዓል ተባባናል። እምነት ውስጥ ስንመጣ ሀዛ ይህ ከፖለቲካ ጋር ከተለያየ አቋም ጋር ከሀገር ጋር ይተዋል። ራሱ ለሀገር ራሱ አክብሮ ክልክል ነው ነው የሚሉት ክልክል ነው ነው የሚሉት ዑለማዎች የሀገር በዓል ማለት ነው። አብዮቱ የተነጋበት ቀን ወይ እንትን የቁን የተቆጣጠረበት ምን የተደረገበት ምን እንትና የተከፈተበት ምናምን ነገር የሚባለው እንኳን እንተውትና ይሄ የሀገር ነው ተውት። መጀመሪያም አይመለከተንም። እዚህ ውስጥ የበድር ቀን ተብሎ አይከበርም። የኡሁድ ቀን ተብሎ፣ የሞዕታ ቀን፣ የተቡክ ቀን፣ የሁዴቢያ ዘመቻ ቀን እና ይሄ ሁሉ አለ አይደል? ከዛ ውስጥ ከተቱ በጣም ብዙ አለ። ያንን ሁሉ ሰው ይሄውን በሐዲስ በሐዲስ ውስጥ ያለ ዝናቸው በቁርአን ውስጥ ያሉ ናቸው። እንምጣ ደግሞ ሀገራችን ስንመጣ የአንዳንድ መሻይኽ የትውልድ ቀን ይከበራል። የለም ይሄ አስቡት፣ ሚሊዮን ማለት ነው ከተከተል ነው ያለው ራሱ በአመት ሁለት ጊዜ ወይ ሶስት ጊዜ ሊሆን ይችላል። በአንድ ቀን ሁለት ሰዓት ሊኖር ይችላል ማለት ነው። አጋጣሚ ሁሉንም ከተቀበል ይሄ ሁሉ ነው። ነብዩ እንደናል አሉ። ስሙ የነብዩን ስሙት ነው የነቢዩን አለይሂ ሰላቱ ወሰለም ስማቸው ፈቃል ነቢዩ አለይሂ ሰላቱ ወሰለም እንዲህ ይህን ቃል እሳቸው ናቸው የተናገሩት። ቀድ አብደለኩሙላሁ ላሁ ቢሂማ ኸይረን ሚንሁማ ቀድ አብደለኩሙላሁ ቢሂማ እነሱን አላህ ተክቶላቸዋል ኸይረን ምንሁማ ከነሱ ከነዚህ እናንተ ከምታደርጓቸው በዓላቶች የተሻሉ አላህ ሁለት በዓሎችን ተክቶላችኋል አሉ ምን የውሙል ዒድ የውሙል አድሃ ወየውሙል ፊጥር እነዚህን ተክቷል በቃ አላህ ይሄን ኸይር ተክቶላችኋል ነብዩ አለይሂ ሰላቱ ወሰለም ምንም አልጨመሩ አንድ የሙስሊሞች በዓል ሳምንታዊ በዓል አለ ማነው እሱ ጁሙዓ አመታዊ በዓል አለ ማን ማን ናቸው ኢደል አብሐና ኢደል ፊጥር ከዚህ ውጭ ሙስሊሞች በዓል የላቸው በቃ የለም በምንም አይነት መልኩ color ይቀባ والله የለም የለም መረጃ ነው والله የለም አሁንም ስሙ በትክክል ይሄ ራሱ محل الخلاف ወይንም ደግሞ የግጭት መነሻ አይደለም ተዓለሙ አክሰሩኩም ተዓለሙ ሁላችሁም ታውቃላችሁ አንዳንድ ሰው ነው ባያውቅ የአጋጣሚ ምን አለ መሰላችሁ ነቢዩ عليه الصلاة والسلام اليوم أكملت لكم دينكم ዲኑ ሞልቷል የሚለውን የቁርአን አያ በሰሃቦቻቸው ላይ አንድረውላቸው በኋላ እኛ ነቢዩ አለይሂ ሰላቱ ወሰላም አለመና ሐተል ኸራአ ሽንት ቤት አገባብና አቀማመጥ ሳይደርስ አስተምረውናል። እንዴት ልደታቸውም አክብሩልኝ ሳይሉ ቀሩ። አጅር ነፍስ ምንም እኮ ጭቅጭቅ ራሱን ያመጣል። መውሊድ ከተፈቀደ ነብዩ እንድታይ እንዴት አቡበክር ሳያከብረው ቀረ? እንዴት ዑመር ሳያከብረው ቀረ? እንዴት ሰሃባ ሁሉ ሳያውቀው ቀረ? እንዴት አራቱ አኢማዎች ሳያውቁት ቀረ? እነዚህ ሁሉ ነብዩ ያመለጠሰው እነዚህ ኸይር ቢሆን ኖሮ ለሰበቀና ኢለይ ሀውላይ ላይ ኸይር ቢሆን ኖሮ እነዚህ ቀድሞ እነሱ አልሰሩትም። ያልሰራ ወንጀለኛ አይደለም። የሰራ ግን ጥያቄ ምልክት ተባባራል። የሰራው ሰው ለምን እንደ አቡበከር ለምን ይወዳል? የፈለገ ቢወድ ነው የፈለገውን ያክል ቢያል ልብሱም ቢቀዳ አንድ ሰው እንደ አቡበከር ሲድቅ ነብዩን አይወድም። ተመስከሩላቸው፣ አልቋል፣ ተጠናቋል፣ በቁርአንም ታውጆ እና አቡበክር አንድ ነገር አይደል? ምን ለአጀብ ነብዩ አለይሂ ሰላቱ ወሰለም ሂጅራው እየተቆጠረ ያለው በዓል በነብዩ ልደት ነው። የሌሎች አመታት የሚቆጠሩ በማን ነው? በኢሳ ልደት ነው አይደል? የኛ ሂጅራ የተቆጠረው የኛ በዓል የሙስሊሞች እንትን ዓመት የሚቆጠረው በምንድን ነው? በሂጅሪያ ነው በስደት ነው ተቆጠረው እንጂ በነብዩ ልደት ተቆጥሯል ተቆጠረ አልታወቅም። ሚነል አጀብ ራሱ ብንወስደው ነብዩ የተወለዱበት ዕለት አይታወቅም። 18 20 25 28 12 ዘጠኝ ይላል ዘጠኝ ነው ሶሒህ አሽዓሩ ግን 12 ነው። ከዚህ መካከል ተበትሮ የሚታወቀው 12 ነው። ግን ሐቂቃውን ስንመጣ ግን ዘጠኝ ነው ትክክለኛ የተወለዱበት አልታወቀም ቀኑ ለምን አልታወቀም? ነብዩ ግን አረግ ላይ ይደርሳሉ ብሎ ነበር አልነበረም። በግና ፍየል ሲጠብቁ ነው ሰራዊት የነበሩት። ማንም አላወቀም። የልደት ካርድ የላቸው። አጣ እናታችን የሞተችው በስንተኛ ዓመት ነው? በሁለተኛ ዓመት፣ አመት በስድስት ወር፣ አመት በስምንት ወር ጠብቶባቸዋል። ነው ራሱ በተከላለው ነው ነብዩ ግን የሞቱባት እለት ሰዓቷ ሳትቀር ትታወቃለች። ለምን ነብይ ከሆኑ በኋላ ስለሆነ ማዕረጋቸው ከታወቀ በኋላ ስለሆነ እያንዳንዱ እርምጃቸው ፈለክታ ተቀምጣለች። ልደታቸው ግን አይታወቅም። من العجب የሞቱት አስራ ሁለቱ ربيع الأول አስራ ሁለት ላይ በሙሐከት بلا خلاف በአስራ ሁለት ሞተዋል። የተወለዱት ግን بخلاف ነው አስራ ሁለት የተባለው የዛን ቀን እንደው ታዝኖ የሚዋልበት እንጂ ተደስቶ የሚዋልበት እንኳን ለታለ ብናይ ብንመለከተው logical ብናይ ስለዚህ በቃ ሁሉ ማዘኑም አያስፈልግም። ዋናው የእሳቸው ፍቅር ነው ለኛ የሚያስፈልገን። ምንድነው ምንድነው የሚያስፈልገን? ነብዩና አለይሂ ሰላቱ ወሰለም መከተል ሱናቸውን ማንበብ ታሪካቸው እንጂ ይሄ ግድ ግድ የሚያመጣም አይደለም፣ ያቀጣጥልም አይደለም፣ ሰው የሚከፋፍልም አይደለም። እቺ ቢዳአ ደግሞ ሰማይ ጠቀስ ቢዳአ ነው ያመጣው። አው ብለዋል መጀመሪያ ላይ የነብዩ መውሊድ ሲመሰረት የነብዩ መውሊድ ብቻ ሆኖ አይቀርም ብለው ዑለማዎች ኡ ብለው ነበር። በሰባተኛው አመት ወይንም በሶስተኛው አመት በስድስተኛው አመት ነው መሊኩል ሙዘፈር የሚባለው ነው የጀመረው። መሊኩል ሙዘፈር የሚባለው የጀመረው ማለት ነው። እሱ ነው የጀመረው። እሱ ሰውዬ ላይ ዑለማዎች ሰላፍ አላቸው። እነ እብኑ ከሲርና እነ እንትና አወድሰውታል። በጣም ታላቅ ሰው ነው፣ ዓሊም ነው፣ ሹጃ ነው፣ ጀግና ነው ብለውታል ይሉና እሱን ታላቅነት ካመጡ በኋላ መውሊድን እሱ ነው የጀመረው ከተባለ ኦ ጀግና ታላቅ ሰው ከሆነማ ጥሩ ነው ብለው ቀጠሉበት። እሱም ራሱ የሆነ ነገር አይቶ ነው የጀመረው። አታ እንደውም ሌሎች ደግሞ አውግዘውታል ሰውየውን ሰውየው በጣም አምባገነን ነበር። ኢርቢል ላይ ሲያስተዳድር የነበረ ነው። ኢርቢል ማለት ኢራቅ ማለት ነው። ሲያስተዳድር የነበረ በጣም ባለ ምን ይላል። እንደውም አንድ ግጥም ገጥመዋል። ምንድነው እንትን አልመርአ አዛኛ ታዝኒ ወተተፈገር ዝሙት ተሰራና በዝሙት የሰበሰበችው ገንዘብ ይኖራል አይደል? ዲና ካደርግና ከሰዎች ጋር ገንዘብ ትሰበስብና በዛ ገንዘብ ለሚስኪኑ ሰደቃ ትሰጣለች። ምናልባት ሰደቃው የሚቀር ዝሙት ተሸናቆም ሰደቃው ይቅርብን ዝሙት ስንተኝ እሷ ኸይር መስራት አቆ ነው። ዝሙት ሰርታ ያገኘችውን ገንዘብ ምን ታደርጋለች ሰደቃ ታደርጋለች ሰዎችን መሳኪኖችን ወልሙ የሰበሰበውን ገንዘብ ለነብዩ ዝም ዝሙትሽ የሚቀር ገንዘብሽ የሚቀር ተይዋለች እንደዚህ ነው ሰውዬ ብለው የተናገሩ ዑለማዎች መካከለው ሁለት እንደው ይሁንና ሰውየው ተቅይም ይሁን ዘክይም ይሁን ምንም የፈለገውን ነገር ይሁን የጨመረውን እኛ ሱነተ ሙተባ አይደለም ሱነተ ሙተባ ተከተሏቸው የተባልነው አራቱ ኸሊፋዎች የጨመሩትን ብቻ እንጂ ሌላ ሰው የጨመረውን ማንም የጨመረው ማንም አይቀበልም። እንኳን ይሄ ሰውዬ እንደዚህ በእልም የታወቀ ሰው አይደለም። ኢማሙ ሻፊዒ የሆነ ነገር ቢጨምሩ አንከተልም አይደል? አቡ ሐኒፋ ቢጨምሩ አንከተላቸው ከሐዲስ ወጣ ካሉ ሁሉም ይተዋቸዋል። ይሄ ደግሞ እሳቸውን መንቀፍም አይደለም እሳቸውን ክብር መንካትም አይደለም። ነብዩ ጋር ሄደ ነገር ስለሆነ እንተዋለን። እነሱም ደግሞ ራሳቸውን አደራ ብለዋል። እኛ የደረሰን information ድረስ ነገርና ከዚህ ውጭ አዲስ ነገር ሐዲስ ካገኛችሁ ግን የእኛን ግድግዳ ላይ ቃሉና ይህን ተከተሉ ብለዋል። በጣም ቀላል ነው እና ደግሞ መነጋገር አለብን። ይሄ ቢድዓ ቀላል አይደለም። አሁንም ለነግራችሁ የፈለኳት ነገር ምንድነው የነብዩ መውሊድ ብቻ የማን መውሊድ ካላል ያልኩል ቀድር ጂላኒ መውሊድ ያልከስዬ መውሊድ የቃጥ ባሪ መውሊድ እ የሾንኬ መውሊድ የአባ ስብር መውሊድ እ እ የጫሌ መውሊድ የአማናምሪ መውሊድ እ የሱብኪ መውሊድ ይህ ሁሉ መውሊድ አለ ያ አላህ መውሊድ በመውሊድ አንተም ስትሞት መውሊድ ተገኘ አማላህ ይባላል የሆነ ነገር ትንሽ ክብር ካለና ሀገር ከመራ ወይንም ደግሞ ትንሽ ተቋለው ተብሎ ከታሰበ እንደዛ ነገር ይቋቋማል ይሄ ነው በጣም ብዙ ነገር ይፈጥራል ዲናችን እዚህ መተው አዎ ሰው ሲጣላ የነበረው እኮ በነብዩ መውሊድ ነበር አሁንማ ሌላ ብዙ መውሊድ ይቻላል እና በጣም በግልጽ መነጋገር አለብን ኢንሻአላህ ዋና አሊ ረዲየላሁ ተዓላ عنه قال من السنة ከሱና ይመደባል أن يخرج إلى العيد ወደ ዒድ ሊወጣ أن يخرج إلى العيد من السنة ከሱና ይመደባል أن يخرج ሊወጣ إلى العيد ወደ ዒድ ሊወጣ ماشيا በግር በግር መጓዝ ለምን ሐሰናችን እንዲበዛልን ማለት ነው በእርምጃችን ሐሰናችን እንዲበዛ رواه الترمذي الترمذي ዘግቦታል ሐዲሱን ወሐሰነው ሐዲሱን አሰሩን ይሄንን በጣም ጥሩ ነው ብሏል ምን ሱና ከተመደበ መርፎ ነው ማለት ነው ምን ሱና ብለው የተናገሩት አልይ ናቸው ከነብዩ አካሄድ ይመደባል ካሉ የነብዩ አካሄድ በግራቸው ነው የሚጓዙት ማለት ነው ና ግመል ምን ከመጠቀም መኪናዎች ምናምን ከመጠቀም በእግር መሄድ ይሻላል በእግር መሄድ ነው አውላው ሱናው ለመከተል ማለት ነው አስቸጋሪ ነገር ከሆነ ይቻላል ምንም አይደለም መኪና መጠቀም وعن ابي هريره رضي الله تعالى عنه انهم اصابهم مطر ዝናብ አጋጠማቸው አንድ ጊዜ አቡ ሁረይራ የዘገቡት ነው እነሆም ሰሃቢዮች አሳበሁም መጦር ዝናብ መጣባቸው ዘነበባቸውና ፊዮም የዒድን የዒድ ቀን ዝናብ ዘነበባቸውና ፈሰላ ቢህም ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አሰገዷቸው ሰላት አልዒድ የዒድን ሰላት አሰገዷቸው ፊል መስጂድ መስጂድ ውስጥ አሰገዷቸው መስጊድ ውስጥ ተሰግዷል። አሁንም እንደዛ አይነት ዑዝር ካለ መስጊድ ውስጥ ይሰገዳል ማለት ነው። ረዋሁ አቡ ዳውድ ቢኢስናድ ለይን ዘግበውታል። ሀዳው ቢላሂ ተውፊቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።